ደግሞ ብቸኛ ተመላኪ በመሆኑ የተለያዩ የክብርና የማዕረግ ስሞች ባለቤት በመሆኑ ማመን የሚሉትን ነጥቦች ያካትታል በአላህ ማመን የሚለው ሲነሳ ማለት ነው ዝም ብሎ በጥቅሉ ማመን ማለት አይደለም በምን መልኩ ነው የምታምንበት ጌታ መኖሩን መቀበል አለበት መጀመሪያ ማለት ያለ ምንም ጥርጥር ከዛም የዓለም ብቸኛ ባለቤት መሆኑንም መቀበል አለብህ ይህ ከሆነ ፍጥረታት ሙሉ በሙሉ የሱ ከሆኑ ፍጥረታት ደግሞ ከሱ ጋር ያለው ግንኙነታቸው ምን ይመስላል ሲባል መገዛት አለባቸው አምልኮን ለሱ ብቻ መስጠት አለባቸው ከሱ ብቻ አሉ ግን ፍጥሮች ስለሆኑ ሊመለኩ አይገባም ማለት ነው ከዛም የተለያዩ ማረግና የክብር ስሞች አሉት ከፍጥሮቹ ጋር የሚለይትና እነዛን ሁሉ ማወቅና መቀበል በጌታ ማመን የሚለው ውስጥ ይካተታሉ ከዛ ይህን እምነት ከተቀበሉ በኋላ ደግሞ ወለዲና ሀጀሩ ይህን እምነት ለምን ተቀበላችሁና ተከተላችሁ ብለው እምነተ ቢሶቹ ሰላም ከነሷቸውና በአገራቸው ለመኖር ታዳገታቸው ለዚህ ለእምነታቸው ብለው ቤት ንብረታቸውን ወገናቸውን ትተው የተሰደዱ ይላል ማለት መስዋዕት የከፈሉ ለእምነታቸው ማለት ነው እምነት እንግዲህ የሚጎለብተው ዋጋ በከፈልክበት ቁጥር ነው ዝም ብሎ በባህል በተለምዶ እምነት የተባለው ከስም አያልፍም ማለት ነው ትክክለኛ እምነት ከተቀበልክ ሌሎቹ ደግሞ ተራ እምነት የሆኑ ኃይሎች ተጽዕኖ ያረጉብሃል ይግድ ተዝመው የሚያረግበት ጊዜና ለመቋቋም ከቻል የሚመረጠው እሱ ነው እዛ ሀገርህን ሳትለቅ ተከራክረ መብትህን ለማስከበር የሚቻል ከሆነ ካቃተህና ካዳገተ ምርጫው እምነትህን በመልቀቅና ወይ ሀገርህን በመልቀቅ መካከል ከመጣ ግን እምነቴን ከማጣስ ሀገሬ እንድጣ ብለህ አገርህን ትተህ ወደ ሌላው ለእምነት ወደሚመቻ አቅጣጫ ተሰደህ ከሄድ ይሄ አይነት አማኝ እንግዲህ እምነቱን በተግባር አረጋግጧል ማለት ነው እምነቴ ከሁሉም በላይ ይበልጥብኛል እሱን ላጣ አልፈልግም ቤት ንብረቴ በተሰቤ ወዳጅ ዘመዴ ይቅርብኝ ብሎ ለእምነቱ መስዋዕት መክፈሉ የትክክለኛ አማኝ መሆኑን ያመለክታል ማለት ነው ከዚያ ወጃሃዱ ፊ ሰቢልላ እዛም ደግሞ ስደት አገር ሄደ እንደዚሁ ሰላም ላታገኝ ትችላለህ ፈሬ አጣው ማባራር እንደሚባለው ስትሸሽለት ደግሞ ከገባበት ገብቻ ጠፋለህ የሚልም ይመጣ ይሆናል ማለት ነው ያ ከሆነ ደግሞ እንግዲህ መሬት ለቆ ሰው ሰማይ ሄድም ህርክ ቁጥር የሚከተል ከሆነ አማራጩ መመስከት ይሆናል ማለት ነው ስለዚህ ጃሃዱ እና እኔ ሀገሬን አካባቢዬን ለቄ ልመጥቻለሁ ይስፋህ ብዬ አሁን ከምድር ላይ እስካለ ድረስ አላምንምና አጥፋት አለብኝ ብሎ የሚከታተልና የሚመጣ ካለ ደግሞ ያነ መታገል አለባቸውና የታገሉ ይላል ማለት ነው ትግሉ ደግሞ በምን ላይ ፊሰቢልላህ በአላህ መንገድ ላይ ሆኖ በአላህ መንገድ ላይ ሆኖ ከታገለ ነው በጌታ ዘንዳ ወረታ የሚያገኘው ሰዎች በተለያየ መንገር ላይ ሆነው ይታገላሉ ለስልጣን የሚታገሉ አሉ ለገንዘብ የሚታገሉ አሉ ለስም ለዝና በተለያየ ነገር የሚታገሉ ታጋዮች ታገኛለህ ግን ፊሰቢልላህ አላህ የሚወደው በሱ መንገድ ላይ ሆኖ የሚደረገውን ትግል ነው ማለት ነው ሃይማኖታዊ የሆነውን ትግል ማለት ነው የዚህ አይነት አቋም ያሳዩ አማኞች ይላል ዋጋቸው ምን ይሆናል ኡላኢክ እነዚህ አይነቶች አሁን በተጠቀሱት ነጥቦች የተመጠኑና የተመዘኑት ወዳጆች የርጁነ ረህመተላህ የአላህን ርህራዬ ተስፋ ያደርጋሉ የኔን ርህራዬ የማገኘት ተስፋ ያላቸው እነዚህ ናቸው ይላል አላህ Subhanahu Wa Ta'ala ምክንያቱም ለኔ የሚፈልግባቸውን ነገር ሁሉ አሟልተዋልና ለነሱ የማልሰጠው መልካም እድል የለም የአላህ ረህማ የማግኘት ተስፋ ያላቸው እነዚህ ብቻ ናቸው ይላል አላህ Subhanahu Wa Ta'ala ግን እነዚህ ነጥቦች ያላሟሉ አሟላት እያለባቸው እምነቱን ቢጀምሩትም እንኳን የአላህ ረህማ የማግኘት ተስፋቸው አስጊ ነው ማለት ነው ለምን እምነቱ በጅምር ላይ በእንጥልጥል ነውና ያለው ማለት ነው የማገኘት እንግዲህ አዝማሚያ ጥሩ ተስፋ የሚኖራቸው በሃይማኖት ዙሪያ የዚህ አይነት ነጥቦችንና መስዋዕቶችን የከፈሉት ናቸው والله غفور رحيم አላህ ምህረተ ሰፊና ሮሮ ነው ይህን እስካደረጉ ድረስ ሰው እንደመሆናቸው አንዳንድ ጥፋትና ጉርለት እንኳን ቢኖራቸው እነዚህን ሰው ይልቅጣ ከማለት ይልቁንስ ልማር ማለትን ይመርጣል ማለት ነው ለምን ሰው ባለው አቅሙ የሚችለውን ካደረገ ጥፋት ላይ ላያጣው ይችላል ወንጀል ለቃቅሞ ደማምሮ ልቅጣቸው ቢል አያጣላቸውም ነጥብ ማለት ነው ግን ይህንን እስካደረጉ ድረስ አላህ ለነሱ መረተ ሰፊና ሮሮ ነውና የመማርና የመታደሉ አዝማሚያ ያመዘነ ይሆናል ይላል ማን እና የአያት ካለፈው አያት ጋራ የተያያዘ ነው ትናንት ጊዜው ስላለቀብን ነው የቆምነው እንጂ ማለት ነው ሰው ዙልም ነበረው ያው ጠያቂዎችም ጠይቀው ነበረ ማለት ነው እና የሳሉነ ካን ሸሪል ሐራም ከሚለው ጋር ለነብዩ አለይሂ ሰላቱ ወሰላም በመካ ከተማ የኖሩትን ያህል ኑረው ጥላቶቻቸው መኖር ያሳጣቸው ወደ መዲና ተሰደው ሄዱ መዲናን ከሄዱ በኋላ እየተከታተሉ እዛ ላይ ያጠቋቸው ሁለት ሶስት ጊዜ ሙከራ አደረጉ በዛ ሁኔታ ላይ ያሉ አንዴ እስቲ የጥላቶችን ሁኔታ ማጥናት አለብኝ እነዚህ በየጊዜው የሚዘምቱብን ከሆነ እኮ ተከላካይ መሆን ችግርን አይፈታም ወደ መሻገር ያስፈልጋልና ጥናት ማድረግ አለብን ብለው ስምንት ጀግኖች መርጠው ወደ መካላኩ አካባቢውን እንግዲህ ያለውን የጥላትን እንቅስቃሴ ተከታትረው መረጃ እንዳመጡላቸው ማለት ነው እና አብዱላህ ኢብኑ ጃህሽ በተባለው ሰሃቢ መሪነት ላኳቸው ማለት ነው መረጃ ወሳኝ ነው እንግዲህ አንድ ሰው ጥላቱን በሚገባ ማንነቱንና ምንነቱን እንቅስቃሴውና መጠኑን በቅርብ ካልተከታተለ ደካማ ጎኑን ካላወቀ ሊያጠቃ አይችልም ማለት ነው በዛ መሰረት ስምንት ጀግኖችን ላኩ አብዱላህ ኢብኑ ጀህሽ በሚመራቸው ሲልኳቸው በጣም በጥንቃቄ ነበረ የላኳቸው ደብዳቤ ጻፉ ልዩ ደብዳቤ ምስጥር ደብዳቤ ከጻፉ በኋላ ለአሚሩ ይህን ደብዳቤ በኪስ ያዛሉት ሁለት ቀን ተጎተ ተጓዛችሁ በኋላ ነው ከፍተህ የምታነበው ከሁለት ቀን ጉዞ በኋላ ከፍተህ ታነበዋለህ በውስጡ የተሰጠህን መመሪያ እንደምትችል ታከናውናለህ ብለው ሰጡት እሺ ብሎ ለዛ ስምንት ጀግኖች እየመራ መጣ ወደ መካ ማለት ነው በጣይፍ በኩል አካባቢ ሲደርስ ቀደም ሲል ሁለት ቀን እንዳሉት ከጨረሰ በኋላ ከፍቶ አነበበው ሲያነበው ምን ይላል ይህ ደብዳቤ በመካና በጧይ መካከል ነክላ የምትባል ሸለቋማ ቦታ አለች እዛ አካባቢ ሄዳችሁ ያን አካባቢ ማሰስና ያለውን መረጃ ማግኘት አለባችሁ የሚል ትዛዝ ነው እና ይሄንን ደብዳቤ በምታነብ ጊዜ አደገኛ ቦታ ነውና ያው ጥላት አፍንጫ ስር ገብቷል ማለት ነው መካና ጧይ መካከል ማለት እዛ እንግዲህ መፈናፈኛ ለመሸሽ እንኳን የማይመች ቦታ ነው ዙሪያውን በጋራ የተከበበ ስለሆነ እና እዛ አደገኛ ቦታ እንዴት እንገባለን ብሎ የሚፈራ ካለ ከአባላቶች እንዳታስገድደው አሉ ፍቃደኛ የሆኑትን ብቻ ይዘክድ ፈርቶ መለሳል የሚል ካለ ፍቀድለት አሉ ይሄው እንደዚህ ነው የሚለው ደብዳቤውና የምትፈሩ ካላችሁ አላስገድዳቸውም። ፍቃደኛ ከሆናችሁ እንቀጥላለን ሲሉ ሁላቸውም ጎበዞች ናቸው ማንም ሰው ይቅር አለ የለም ምን ግድ ምንም ችግር የለም እና እዛ ተባለበት ቦታ ሄደው ደፈጡ ነጋዴዎች መጡ ማለት ነው የመካ ነጋዴዎች ሸቀጭ ነው እና ከወደ ማገር ሀገር ሄደው ይሄ ገዝተው ወደ መካ ሊገቡ ትንሽ ነው የቀራቸው እና አምር ኢብኑ አልሐድረሚ የሚባል ከበርቴ የሚመራው ቡድን ነው የነጋዴ ቡድን በሱ እየተመራ እዛች የተባለው ቦታ ላይ መጡ ማለት ነው ሲመጡ አጋጣሚ ነው እንግዲህ ከዛ በፊት የተለያየ ጉዳት አድርሰዋል በሙስሊሞቹ ላይ አሁን እነዚህ ሰዎች ነጋዴዎች ናቸው ቁጥራቸው ሙስን ነው ፍቅም የዛን ያህል የላቸውም እኔ እኛ በመጠኑም ቢሆን ወታደሮች ነን እኒህን ሰዎች ብናጠቃቸው እንችላለን ብለው ተመካከሩ ማለት ነው ምክንያቱም ብዙ ሸቀጥ ጭነዋል እንደገና ደግሞ ለጥላት የመጀመሪያ ቅስም መስበሪያ ይሆናል እዛው አፍንጫቸው ስር መተን መታጠገብ እንትን ብለን ንብረታቸውን ማርከን ከሄር እነዚህ ሰዎች ጠንክረዋል ብለው ለወደፊት ሂሳብ ያደርጋሉ አለና በዚህ ተመካከሩ ግን ሰው ሁሉ የተታጣውምና ባጋጣሚ አሹራል ሁሩም ጫፍንጫ ላይ ነበሩ ማለት ነው አንዳንዶቹ እንደሚሉት ረጀብ ልክ እንዳሁኑ እሱ ጅማሪል አኺር አልቆ ረጀብ መባቻ ላይ ነበር አጋጣሚ ማለት ነው ግን የአረበኛ ወር እንደምታውቁት አንዳንድ ጊዜ በ29 ያልቃል እና አንዳንድ ጊዜ ሙሉ ይሆናል እዚህ 29 ቀን ላይ ነበሩና እነሱ ምሪስ መስሪያ ያላቸው እዛ ጊዜ የምርጁማዳ 29 ቀን መሆኑን ቢያውቁም ሙሉ ይሆናል በሚል ገና ነው አሹረል ሁሩም አልገባም ብለው በዚች ቀን መጠቀም ፈለጉ ማለት ነው አንዳንዶቹ እንደሚሉት ሌሎች ሙፈሲሮች የሚሉት መጨረሻ ላይ ነበር ነው የሚሉት ረጀም መጨረሻ አንድ ቀን ሲቀረው ነበርና ወደ ሻዕባን ሊገቡ ነበር ረጀብ ያለቀ መስሏቸው ያሉም አሉ ድሮ ድሮ ረጀብ ላይ ተፈጸመ ነው አሽራል ሁሩም ስለነበረ መጀመሪያውም ላይ ይሆን መጨረሻውም ላይ ይሆን መጀመሪያ ላይ ከሆነ ገና አልገባም መስሏቸው መጨረሻ ላይ ከሆነ ደግሞ ያላለቀ መስሎ ያለቀ መስሏቸው በአሽራል ሁሩም ላይ የወታደራዊ እንቅስቃሴ ያደረጉ ማለት ነው ናንን የቡድኑ መሪ ገደሉና ሌላ ሁለቱን ደግሞ ማረኩ የተረፉ እግራውጭ ብለው ሸሹ ሸቀጡን እንዳለች ነው መዲና ገቡ ማለት ነው እዚህ በሚመጡበት ጊዜ እነሱ በእልልታ በደስታ ይቀበሉናል ብለው ሲመጡ ምን ወህይ ቀድሟቸዋል ባሽራል ሁሩም ያው ወታደራዊ ድስካት እንደተደረገ መረጃ ለነብዩ ደርሷቸዋል ጥላትም ደግሞ ይኸው ያላህ ነብይ ነኝ እያለ አሽራል ሁሩም መከበር አለበት እየተባለ እኛ እንኳን ያልደፈርነውን ባሽራል ሁሩም ጦርነት የሚያካሂድ ነው እያሉ ፕሮፓጋንዳቸውን አሰራጩ ማለት ነው እዛ ጊዜ ነብዩ ደነገጡ ይሄ በጣም አስነዋሪ ነገር ስለሆነ ማለት ነው እኔ እኮ መረጃ ሰብስባችሁ ነው ቶሎ ነው እንጂ አልኩ ወታደራዊ እርምጃ ውሰዱ አላልኩም ለምን እንደው እንዲያደርጋችሁ ሲሉ እኛ ቀኑ አላወቀንም ነበር አሽራል ሁሩም መሆኑን አላው ኢትዛር ቢያረጉም ነብዩ አልቀበልም አሉ ማለት ነው እዛ ጊዜ በጣም ደነገጡ እነዚህ ሰዎች ትልቅ ጀብዱ ሳስተው የመጡ ጎበዞች እንደገና በመሸለም ፈንታ መወቀስና መከሰስ ሆነ ዕጣ ፈንታቸው ማለት ነው በዚህ ሁኔታ ላይ ያሉ አላህ Subhanahu Wa Ta'ala ይህ ችግራቸውን ያውቃልና ለሱ ብለው የወጡለት ጌታ የሳሩነካ አንሸር الحرام የሚለው ከዚህ ጋር አያይዞ ነው ያመጣው ጥላቶች እያጠለጠሉ እንግዲህ ይሄው አሽረል ሐሩም እንኳን ማያከብር እሱ ብሎ ነብይ ምናምን እያሉ ሲያንቋሽሹ እናንተ ይችን አንዲት ስተት አገኘን ብላችሁ ምታልጠለጭሉት የእናንተ ስተት ስንት ነው ብሎ እንደገና ሊያመሳክርላቸው ነው ማለት ነው እነሱ አሽረል ሐሩም ያልገባ መስሏቸው ያለቀ መስሏቸው ነው የተሳሳቱ ሁን ብለው ሳይሆን እናንተ ግን ይህንን በብዙ ጥፍ የሚበልጥ ወንጀል ተሰራላችሁ አይደለም እንዴ ነውርም አይቆጠር ከተባለ በማለት ቁልቂታሉ ፊ ከቢሩ ወሰዱን ቢልላህ የሚለው ከዚህ ጋር ታይዞ ነው የመጣው ማለት ነው እና وكفر به እናንተ صد عن سبيل الله የአላህን ዲን ተምድር ላይ ለማጥፋት ትሯሯጣላችሁ አይደለም እንዴ ኢስላምን በግር እንዳይቆም የምትታገሉ ናቸው የበለጠ جريمة አለ وكفر به በካሊቃችሁ በአላህ ትክዳላችሁ والمسجد الحرام የተከበረውን መስጊድ ደግሞ ወዳጆቹ እንዳይኖሩበትና እንዳይጸልዩበት ታባረራላችሁ ወእህራጁ አሊን ዋሪዎችን ታባረር ታባረራላችሁ ሚኑ አክበር እነዚህ ሁሉ ጀራኢሞች እናንተ አሁን እንደነውር ከምትቆጥሩት ነገር በብዙ ጥፍ የበለጡ ወንጀሎች አይደሉምን የዚህ ሁሉ ጉድ ባለቤቱ ናችሁ እናንተ ደግሞ ሌላን ታነውራላችሁ አለ ወልፊትነቱ አክበሩ ሚን አልቀትል ከዚህ ሁሉ በላይ ደግሞ እነዚህ ሰዎች ተጠቂዎች ናቸው የደረሰባቸውን እንጂ በመጠኑም ቢሆን ሊመልሱ እንጂ አጭ አይደሉም እናንተ ግን በትውልድ ሀገራቸው እንዳይኖሩ እንዳይሰሩ አድርጋቸው ቤት ንብረታቸውን ወርሳችሁ እምነታችሁን ካልተዋችሁ በስተቀር ሀገር መኖር የለባችሁም ብላችሁ አሳር መከራ አስተበሯቸው የከረሙ አይደሉም እንዳለ ፊትና ማለት ሰው ያለ ፈቃዱ እምነት መጫን በሰው ላይ የኛን እምነት መቀበል አለበት ወደድክም ጠላህም ይህን ካላደረግ እዚ ሀገር የመኖር መብት የለህም መባል ከሞት በላይ ነው አለ አላህ Subhanahu Wa Ta'ala ሞትማ በማንም ምክንያት ተዋጀሉ ከደረሰ ይሞታል ግን ሰው እምነቱን በግድ መገፈፍ ከሞት በላይ ነው እያለ ነው አላህ Subhanahu Wa Ta'ala ከዚህ የበለጠ በደል የለም ይህን ሁሉ አድርጋችሁ አሁን ግን እነዚህ በአጋጣሚ በተከበረ ወር ብቻ አንድ ስተት አንድ ግለሰብ ስለተገደለ ይሄን ሁሉ ትልቅ ነገር አርጋችሁ እንትን የምትሉት ለእነማን ናችሁ አለ ማለት ነው ያን ጊዜ ለወዳጆቹ እንግዲህ እሱ መከታ ሰጣቸው ማለት ነው እነዚህ ወነታቸውን ብለው አይደለም በስለት ነው ስተቱ ደግሞ በመሰረቱ አሽራል ሆሮም ላይ መገደል ባይፈቀድም ሙበሪር አላቸው ምክንያት አላቸውና እኔ አልሆነ አልወነጅላቸውም ብሎ እንዳውም ጥብቅና ቆመላቸው ይከራከርላቸው ጀመር ማለት ነው ከዛ በኋላ እፎ ያሉ እነሱ በጣም ተጨንቀው ነበረ ለይሄ ነገር ቀርቶብን አጅሩም ቀርቶብን ከወንጀሉ ነፃ በወጣን እያሉ ነበረ አሁን ግን እናንተ በዚህ ስህተት አትጠየቁም ሲላቸው ሰው እንግዲህ ስጦታ አይጠግብምና ከወንጀሉ ነፃ መሆን ብቻ ሳይሆን አጅርስ የለንም እንደ የሚል ጥያቄ ማንሳት ጀመሩ ደግሞ እንግዲህ በመልካም ንያ ከሆነ ላንተ ሰርተናል ህይወታችንን ሰጥተናል ለምን ነፃ ብቻ ብለው ጥያቄ ሲያነሱ ይሄንን አያት ቀጠለ ማለት ነው እነ الذين امنوا አሁን እውነታ እውነት አላችሁ አለ እናንተ በእኔ አምናችሁ እንደገና ሂጅራ ለጌታችሁ ብላችሁ አገራችሁን ትታችሁ ሄዳችሁ እንደገና ደግሞ ጥላቶቻችሁ በከፈቱባችሁ ውጊያ አጠፋ በመለስ ታጋዮች ሆናችሁ ወጣችሁ ታደረጋችሁት እንቅስቃሴ ሁሉ ኡላኢከ ይርጁነ ረህመተላህ እንዳላችሁትም የአላህን ረህማ ተስፋ የማድረግ መብት አላችሁ እሰጣችኋለሁኝ ብሎ ይህንንም መልስ ሰጠ ማለት ነው እና በዚህ መልክ ነው ይሄ የመጣው በዚህ ምክንያት ይምጣ እንጂ በኩል ዘማን ወመካን የነሱን ተመሳሳይ እርምጃ የወሰደ ሁሉ የእጅል እንደሚያገኝ ተስፋ ይኖረዋል ምክንያቱም ስማቸውን አልጠራም እነዚህ ሰዎች ስማቸው የታወቁ ነው በሐዲስ ተገልጾ ነበረ ግን አጠቃላይ እንዲሆን መለክቱ ሁልጊዜ ስም አይጠራም ግለሰብ ጋር አያይዘውም ማለት ነው እነዚህን የሰሩ እንዲህ አይነት ነገር አቋም ያላቸው ሁሉ በየሀገሩና በየዘመኑ ትናንትም ዛሬም ነገም የዚህ አይነት ተመሳሳይ አቋም ያላቸውን አላህ ረህማን እንደሚሰጣቸው ተስፋ ይደረጋል በማለት ተስፋ ቃል ገባላቸው ማለት ነው ከዛ ቀጥሎ እንደገና ወሌላ ጉዳይ ይሻገራል የሳሉነከ አንል ኸምር ወለመይሲር ስለ ኸምርና ስለመይስርም ይጠይቁሃል ያ ረሱላና አላቸው እንግዲህ ነብዩ አለይሂ ሰላቱ ወሰለም በነበሩበት ጊዜ ሙጅተማዑ ያው ሙስሊሙ ህብረተሰብ እለተለት የሚያጋጥማቸውን ነገር ወይም ያሳስባቸውን ጉዳይ ነብዩ ጋር እየመጡ ይጠይቁ ነበር ያ ጥያቄ በሚመጣ ጊዜ አንዳንዴ እሳቸው ቀላል ከሆነ ራሳቸው ቀጥታ ይመልሱታል አንዳንድ ጊዜ ደግሞ ጌታ ራሱ ይመልሳል ማለት ነው ጥያቄው ከመምጣቱ በፊት ጥያቄው እንደሚነሳ ነግሮ ነብዩን ያዘጋጃቸዋል እንዳይደነግጡ ማለት ነው ግብዳ እንዳይሆንባቸው ዳይነ ጥያቄ ሊመጣልህ ይችላል ይሄ ጥያቄ ከፈለገ እንዲበላቸው ይላል ካልፈለገ ደግሞ እኔ ቀጥታ መልሰዋለሁ ጠብቅ ይላል አያት ይመጣል ማለት ነው እና በሰሞኑ ስለ ሰምርና ስለ መይሲር ጥያቄ እንደሚቀርብ አስቀድሞ ጠቆማቸው ጥያቄው ሳይመጣ በፊት እና አስካሪ መጠጥ በእስላም እንዴት ይታያል ቁማርስ እንዴት ነው የሚል ጥያቄዎች ሊነሱ ይችላሉ ሰሞኑንና መልሱ በእኔ በኩል ነው የሚሰጠው ይላል قل فيهما اسم كبير እነዚያው የተጠቀሱት ነገሮች ትልቅ ወንጀል አለባቸው በል ይላል ያ መይሲር የቁማር ጨዋታና የኸምር መጠጥ አስካሪ መጠጦች በርካታ የሆኑ ወንጀሎችን ያስከትላሉ ማለት ነው ወይም ከባድ የሆነ ወንጀልን ያስከትላሉ ወመናፊው ሊናስ እንደገና ደግሞ ለሰዎች የተለያዩ ጥቅሞች ግዚያዊ ጥቅሞችም አሏቸው ይላል እንግዲህ ሚዛናዊ በሆነ መልኩ አላህ Subhanahu Wa Ta'ala የጠላው የጠላውን ነገር ፋይዳ ቢስ ነው ማለት አልፈለገም ማለት ነው እና የተለያዩ ጥቅሞች አሉ እንደገና ከባድ ወንጀል አለበት ይላል ወኢዝሁማ በእነዚህ ነገሮች የሚመጣ ወንጀል አክበሩ የከበደ ነው ሚነፈሂማ ተጥቅማቸው ይላል ማለት ነው በመሆኑም አቂል የሆነ ሰው ትንሽ ጥቅም ለማግኘት ብሎ ከባድ የቀጠን ወንጀል መግባት የለበትም ማለት ነው አቅል አንተ ራስ አንተ ራስ አስብበት ማለት ነው የሌና ዳኝነት ሲሰጥ ማለት ነው አንድ ነገር በአንድ በኩል የተወሰነ ጥቅም አለው በሌላ በኩል ከባድ ጉዳት አለው ከተባለ ያው ትንሽ ጥቅም ለማግኘት ብሎ ከባድ ጉዳት ውስጥ መግባት የሚፈልግ ሰው የለም ይሄ ከሆነ እናንተ ራሳችሁ ወስኑት እኔ ያለውን ሁኔታ ነው ማስቀምጥላችሁ ይላል ማለት ነው እና ይሄም ያው ጥያቄው ስለተነሳ አላህ እንዲወገድ ፈልጓል እነዚህ ነገሮችን በእስላም እንዲወገዙ ፈልጓል ግን ህብረተሰቡ በዛ ወቅት በጣም በእነዚህ ነገሮች የተመረዘ ነበረ በአንድ ጊዜ ሰርነቀል እርምጃ መውሰድ አዳጋች ነበረ በህክማ ነው አላህ Subhanahu Wa Ta'ala እነዚህ ነገሮች ያስወገዳቸው ከሙስሊም አልእስላም ማለት ነው መጀመሪያ ሱረቱን ነህል ላይ ሱረቱን ነህል መክያናት ومن ثمرات النخيل والأعناب تتخذون منه سكرا ورزقا طيبا إلى ورزقا حسنا እና ወርዝቀን ሐሰና ስለ ተምርና ስለ ወይን ፍሬ ጠቃሚነት ሲገልጽ ተነኺልና ተወይን ፍሬዎች ጣፋጭ የሆኑ ምግቦችንና አነቃቂ የሆኑ መጠጦችን ታገኛላችሁ ይላል ማለት ነው ወለታውን ሲቆጥር ለዋለላችሁ ስለ ስለወተት ስለማር ስለምን ስለ ማር ከቆየ በኋላ እንደገና በአትክልትና በፍራፍሬ ዙሪያ ደግሞ በተለይም የተምርና የወይን ፍሬዎች በጣም ጠቃሚዎች ናቸው እነሱ የጣፋጭ የሆነ ምግብን ታገኛላችሁ እንደገና አነቃቂ የሆነ መጠጥን ታገኛላችሁ ብሎ ጨለፍ አድርጎታል ማለት ነው ምን ማለት ነው ተረጠሩ ሰሃቦች ንቁ ናቸው ማለት ነው ምግቡን ጠይብ አለው የሚበላውን ንጹህ ጥሩ አለው ግን የመጠጡን ሰከረና አለው የሚያሰክር ማለት የሚያቅበዘብዝ ማለት ነው ለምን የሚያሰክር ይለዋል ለምን በእንደዛ በሉ በውዳሴ ቃል ለምን አልነገረውም እቺ ነገር ይጠላታል የሚል ጥርጣሬ ያሳደረባቸው ማነውን ብሎ ነው እና እቺ ነገር ይጠላታል ማለት ሸክ ሲገባባቸው እና ዑመር ኢብኑ ኸጣብ ምን አሉ اللهم بين لنا في الخمر بيانا شافيا ይሄን ነገር እንደምትጠላው ነው እየገባኛለሁ እና ጠልተው ከሆነ እቅጭ ነገርን ቁልጭ አድርገህ ለምን አትናገርም አልፈልግም አቁሙ ለምን አትልም አሉ ሌሎቹ ደግሞ በጣም የተመረዙት አይ ለምን እሱ ራሱ ያላለውን አንተ ነገር አታምጣ አትነካካ ይላሉ ማለት ትንሽ ሰነባበተና ይሄ አያት ይመጣል ማለት ነው ሁለተኛው ዙር እና ምን አለ በይለና በያነን ሻቲያ ግልጽ የሆነ ማብራሪያ ስጠን ስላሉ ስለ ኸምርና ስለ መይሲር ይጠይቁሃል በእነዚህ ነገሮች ከባድ ወንጀል ሲኖር በሌላ በኩል ደግሞ የተወሰኑ ጥቅሞችም አሉ ወንጀሉ ግን ተጥቅሙ የከበደና ያመዘነ ነው አለማን አንድ እርምጃ ጨመረበት ቅድም ወንጀል አለው ምናምን የሚል ነገር አልነበረም ማለት ነው ዝም የሚያጥበዘብዝ ብሎ ነበር ያለፈው አሁን ይሄ በሚመጣበት ጊዜ የብስ ጥርጣሬያቸው አደገና اللهم بين لنا في الخمر بيانا شافيا አሉ አሁንም ጨምረው ማለት ነው እና አሁን እዚህ ላይ እንደ ኢማናቸው እንግዲህ አንዳንዶቹ ይሄን ነገር ሊከለክለው ፈልጓል ከወዲሁ ራሴ መዘጋጀት አለብኝ ብለው ያማ እሺ አላብርና የመይስርን ጉዳይ አላህ Subhanahu Wa Ta'ala ጉዳትና ጥቅም እንዳላቸውና ጉዳቱ አመዛኝ እንደሆነ ሲጠቁም ለመሆኑ ጥቅሙ ምንድነው የሚለው ጥያቄ መነሳት አይቀርምና አሁንም ተነስተዋል በሐምርና በመይሲር ግዚያዊና ዱንያው የሆኑ ጥቅሞች አሉ ሊካድ የማይቻል ማለት ነው አንደኛ ሰው እነዚህ መጠጦች መጠጥን በሚወስድ ጊዜ ይነቃቃል ማለት ነው ለጊዜው ግዚያዊ ንቃት ያገኛል ደስታ ይሰማዋል ማለት ነው ልክ እንደ ሲጋራ ነው እሷን ሲጎነች በቃ ዲካሙ ሁሉ ይለቀዋል ማለት ነው ሁለተኛ ደግሞ ቸርነት ይሰማዋል አንድ ሰው መስከር ሲጀምር ለገለም ቅጅለት ለገለም ቅጅለት ዳባጅ ይሆናል ማለት ነው ዝና ለማግኘት ሲቸር ነው ለመባል ማለት ነው በሌላ ቀን ግን ስሙን አይወጣውም ገሌ ሲሰክር ጠብቅ ይላሉ ፍራንክ የሌላቸው ሰዎች ይህ አንድ ነው ሌላው ጀግንነት ይሰማቸው ነበር ሲጠጡ በቃ አንበሳ ይሆናል ጥላቱን ለመግደል የፈለገ ሰው ጠጥቶ ፈክሮ ነው የሚሄደው ማለት ነው ምን የፈለገው ነገር ያጠቃኛል የሚል ስሜት አይኖርበትም ማለት ነው እንደዚህ እንግዲህ ሌላው አስተናጋጆቹን በተመለከተ ያው የኸምር የጠጅ ንግድ በጣም የደራ ነው ምክንያቱም ሰው ያለ ፍቃዱ ነው መጠጣ ሲጀምር ጨምር ጨምር ጨምር እያለ ስለሚሄድ ኪሱን ሳይጨርስ አይወጣም ስለዚህ ነጋዴዎች በደንብ ያተርፋሉ ማለት ነው በሱ ስራ በሚሰማሩ ጊዜ እነዚህ እንግዲህ ጊዜያዊ ጥቅሞች ናቸው ቁማርም እንደዛው ነው በደንብ እንግዲህ በሙያው የተካነው ሰው ባዶ እጁን ገብቶ መቶ ሺህ ይዞ ሊወጣ ይችላል በአንድ ጊዜ ማለት ነው እንጂ ዘዴውን ካወቀበት ያንን ያንንም መልቀቆት ባዶውን ያስቀረዋል ማለት ነው በዛው ልክ ግን የሚከስሩት ደግሞ ብዙ ናቸው ማለት ነው ለዚህ ነው ኢትሙሁማ አፈሩን ነፍዒማ አንድ በኩል ግዚያው የሆነ ተጠቃሚ ይኖራል በሌላ በኩል ደግሞ ተጎጅ ከሳሪም ይኖራል ማለት ነው ግን ሲመዛዘን ሁለቱ ነገሮች ማን ይበልጣል የትኛው ይሻላል ሲባል ኪሳራው አመዛኝ ነው ጉዳቱ የባሰ ነው ይላል ማለት ነው ለምን በሚተክሩ ጊዜ ይጣላሉ ተደበደባሉ ይደባደባሉ ይጋደላሉ ከየበለጠ ጉዳት አለ እንዴ ቁማርም ላይ እንደዛው ነው መጀመሪያ ይቀናኛል ብሎ ብሎ በተስፋ ይገባል ሲጨነፍ ሲበላ ታይዋን ምታቋን ስለነም እንደ ማለት ይጀምራል እንደ ተጨንፋል የራሱ ጉዳይ ይለዋል እዛ ጊዜ እንዴት እኔም ብር ይሄዳል ይሉና እንደገና ወደ መደባደብ ይመጣል ማለት ነው ስለዚህ አላህ Subhanahu Wa Ta'ala بكل العدالة ያለውን ነገር ሙካበራ ሊያረጋ አይፈልግም ማለት ነው ጥቅም ከተባለ ውስን ጥቅም አለው የለውም አይባልም ግን ከዚህ ጥቅም አቋያ ጉዳቱ ሲታይ ጥቅሙ እንደሌለ ነውና ራሳችሁን አዘጋጁ የሚል መልእክት አስተላለፈ ማለት ነው ይሄ በሚል ጊዜ ኢማናቸው ጠንከር ያሉት በቃ ይሄን ነገር ጠልቶታል እኛን ያው ለማግባባት ያህል እንጂ እንድንዘጋጅ እንጂ አንድ ቀን ውሳኔ ማሳለፉ የማይቀር ነው ብለው ራሳቸውን ማዘጋጀት ጀመሩ ማለት ነው አንዳንዶቹ ደግሞ አስቀድማችሁ ለምትተዋላችሁ ከፈለገ በግልጽ ተው ማለት ይችላል እሱ ራሱ ጥቅም አለው እያለ እያስተዋወቀ ለምንድን ነው ምን ተው አሉ የተመረዙት ማለት ነው በዚህ ሁኔታ የተወሰነ ጊዜ ሄዱ ከዛ በኋላ እንደገና ሌላው ደግሞ ተጨማሪ ሱረቱ ኒሳ ላይ ያለው አያመጣ ማለት ነው ላ ያዩ الذين امنوا لا تقربوا الصلاه وانتم سكارى حتى تعلموا ما تقولون አሁን ተግባራዊ እርምጃ መወሰድ ጀመረ ማን መግለጫ ብቻ ሳይሆን እንግዲህ ከዛሬ ጀምራችሁ ሶላት በስክረት ላይ እንዳላችሁ እንዳትሰግዱ የሰካራም ሶላት ተቀባይነት የለውም የሚል አዋጅ መጣ ማለት ነው እንግዲህ ሶላት እንደምታውቁት በተለያየ ርቀት በቀን አምስት ትግሬቶች አሉ እነዛ አምስት ትግሬቶች ተካራ ሆነ መስገድ የለብህም ከተባል በተግባር ሳታቀው ማዕቀብ እየተጠለው በጊዜ እየተሰረቀ ነው ማለት ነው ዙር ፈጅር ሰግደ ዙር ድረስ የተወሰነ ክፍተት አለ ከአሱር ተዙር እስከ አሱር ያው ይቀንሳል ከአስር ተመሪ ደግሞ ይጠባል ተመሪ እስከ ደግሞ የበለጠ ይጠባል አይበቁም እነዚህ ነገሮች ማለት ነው ስለዚህ ሰካራሙና መስገድ የለብንም ሶላት ማሸጋሸጋ አይቻልም እነ ሶላተ ካታለሙነ ኪታብ መቁታ አሁን አይመቸኝምና ትንሽ ቆይ ምትለው አችልም ባንተ እጅ አይደለምና አላህ መድቦታል በዛ በመደበው ሰዓት ደግሞ ከጠጣ መስከራ አይቀርም ከሰከርክ ደግሞ መስገድ አትችልም ስለዚህ ምን ሆነ በስግደት ሰዓት ሰክራችሁ እንዳትገኙ ተጠንቀቁ የሚል መመሪያ መጣ ማለት ነው ይሄ ግልጽ ሆነ ብዙዎቹ خلاص ከዚህ በኋላ ምን ተጠብቃለሁ ብለው ራሳቸው እርምጃ ወሰዱ ማለት ነው ባደረጉ አሁንም አንዳንዶቹ የባሰባቸው እንደምን በተገኘችው ሰዓት እንግዲህ መጠቀም አለብኝ እያሉ ከኢሻ በኋላ አስተፈጅር ያለው ሰፋ ያለ ጊዜ ስለሆነ ቶልቶሎ ጠጥተው ይተኛሉ በእንቅልፍ ስካሩ ያልፋል ፈጅር ተነስተው ይሰግዳሉ ማለት ነው አንዳንዶቹ ደግሞ ቶሎ ስካሩ የሚያልቅላቸው ተፈጅር ስተዙርም የተወሰነች ሰፋት ስላላት በዛችም የሚጠቀሙ ነበሩ በዚህ መልክ ቀጠለ ማለት ነው ሶስተኛው ዙር መርሐላ አለቀ አራተኛውና ወሳኙ ሱረቱል ማኢዳ ላይ መጣ ማለት ነው ያ አዩሃ الذين امنوا انما الخمر والميسر والانصاب رجس والانصاب والازلام رجس من عمل الشيطان ተከልካዮችም ነገሮች አብረው እየሰፉ መጡ መጀመሪያ ሁለት ነበሩ አሁን ደግሞ ወደ አራት ታደጉና በአንድ ጊዜ አጨዳቸው በጨረሻ ላይ ማለት ነው ኸምር እና ቁማር አልአንሷብ እንደገና በትክል ድንጋ ላይ የተለያዩ አምልኮቶች መስጠት ወልአዝላም የጥንቆላ እንጨቶችን መጠቀም እንደዚህ ሁሉ እርኩስ የሆኑ የሰይጣን ተግባር ናቸውና ፈይተኒቡ ራቋቸው በማለት የመጨረሻው ውሳኔ ሰጠ ከዛ በኋላ ፋል አንቱ ሙንተሁን በቃ ታውን በኋላ ትከለከላላችሁ ሲላቸው እንተሃይና ያ ረብ አሉ ይሄን ነው እኛ ምን ፈልገው ቁርጡን እንድትነግረን ነው በማለት በአንድ ጊዜ እነዚህ ነገሮች እንዲወድቁ ተደረገ ግሬ ሰሃቦች ኢማን በጣም ጠንካራ ከመሆኑ የተነሳ የአያት በሚወርድበት ጊዜ ወዳውኑ በየሰፈሩ መለክተኛ ተልኮ ታወጀ ከምርና ቁማር حرام ሆኗል ከዛሬ ጀምራችሁ የሚል ሲሰሙ እኩሎቹ በእጃቸው ዋንጫውን ይዘው እየተጎነጩ ናቸው እኩሎቹ አፋቸው ላይ ያለውን ተፉ ሱብሃንአላህ ኢማናቸው ምን ያህል እንደሆነ አንዳንዱ ዋንጫውን እንዳለ ወረወረ ሌላው ገንቦውን በቴስታ ብሎ ሰበረው እዛው ማለት ነው እና በየቤቱ በየጓዳው የተጠነሰሰው ሁሉ ነገር አውጥተው ሲደፉት በሻሪው ላይ ዶፍ ዝናብ ሲጥል እንደሚጎርፍ ጎርፍ ከተማው በሙሉ በጎርፍ ተጥለቀለቀ ምክንያቱም በخمር በጣም አረቦች የተመረዙ ነበሩ خمር ከሚያጣ ምግብ ያጣ ይሻለዋል ደሃውም ሀብታሙም የግድ ብቻ አስቀርም ነበር ማለት ነው ግን ኢማናቸው ጠንካራ ስለሆነ ያን ነገር ሊያወላውሉ አልቻሉም ማለት ነው በአንድ ጊዜ ባፉ ያለውን ጭምር እየተፋ እንዳለ አሰገዱት ማለት ነው ይሄ ነው እንግዲህ የኢማን ውጤት አላህ የሚፈልገው አምኛለሁ ብሎ በቃል መናገር ሳይሆን የምትወደውንና እንደ ህይወት የምትተፈሰፍለትን ነገር እንኳን ጌታ ይጠለዋል ከተባል መቀበል ስትችል ነው ኢማን ትክክለኛ ዋጋ ያመጣ የሚችለው ማለት ነው እና አይና ያ ረብ ተከልክለናል አሉ ይሄ አባባል ይሄ አቀራረብ ግን የሚያስተምረን ምንድነው ሰዎች ለብዙ ጊዜ የተመረዙበትና የተጠመዱበትን ልማዳቸውን በቀላሉ መላቀቅ አይችሉም አላህ ረብል አለሚን ከመሆኑ ጋራ ማዘዝ እየቻለ በአንድ ጊዜ አቁሙ ማለት እየቻለ ሰዎችን ሳያለማምድና ሳያዘጋጅ እንትን ቢል ኢማናቸው አደጋ ላይ ይወድቃል ማለት ነው ስለዚህ እንዲዘጋጁና እንዲያስቡበት አራት ትርከን አድርጎ ቀስ በቀስ ታዘጋጃቸው በኋላ አሁን ሊቀበሉ ይችላል በሚልበት ደረጃ ላይ የጨረሻውን ውሳኔ ሰጠ ስለዚህ በተለያዩ ልማዶች የተጠመዱ ሰዎች ዛሬውን ሁሉ ነገር ገፍታ አርገህ ብለን ማስጠነቅ እንደሌለብን ነው የሚያስተምረው ማለት ነው ንገረው ይሄ ነገር ጎጅ ነው በጣም አይደለም አስብበት ምናምን እያልክ እያግባባኸው ከቆየ በኋላ ኢማኑ እያደገ ሲመጣ አንድ ቀን እሱ ራሱ በቃ ይቅርብኝ የሚልበት ደረጃ ይደርሳል እንጂ ይህን ካላደረግ ሙስሊም አይደለም ምናምን ብለህ ታጨናነቅከው አንዳንድ ሰው ልማዱን መልጠቁ ስለሚከብደው በቃ ይሄን ማማይቻ ከሆነ ይቅርብኝ እስላም ሊል ይችላል ማለት ነው ያ እንዳይሆን ጥንቃቄ ማድረግ እንዳለብን ያስተምረናል ማለት ነው እና ወይሳሉነከ አንል ኸምሪ አኸምር የሚለው ግን አልኸምሩ ኩሉ ማ ኸመረ አልአቅል ትርጉሙ በተለምዶ ጠጅ ወይም ታቲካላ ማለት ብቻ አይደለም አስካሪ መጠጥ ማለት ነው ኸምር የሚለው ቃል በትርጉሙ ሲተረጎም ማ ኸመረ አልአቅል አቅልን የሚሸፍን አስካሪ መጠጥ በመጠጣ ጊዜ ወዳውኑ ራስ ላይ ይወጣና ቢጅታ ይፈጥርባል ልክ አካባቢው ውርውር ይልባል ያዞርሃል ያጠለውልሃል ከዛ በኋላ ነፍስን ስተት ወርቃለ ተተፋለህ የዚህ አይነት ነገር የሚያስከትሉ መጠጦች ምንም ይሁን ማን በሰው በአእምሮ ላይ ተጽዕኖ የሚያደርጉ ከሆነ ማንኛውም መጠጥ በእስላም የተከለከለ ነው ማለት ነው ስለዚህ አንዳንዶቹ ጅሎች ከምር የሚባለው በዛ ጊዜ ከተምርና ከወይን የሚሰሩ ነገሮች ነበሩና አሁኑ ጊዜ ዘመናዊ የሆነው ውስኪው ምናምኑ ከምሩ ውስጥ አይገባም የሚሉ አወናባጆች አሉ የማ የባሰበት ነው በጥንቃቄ ነው እንጂ ትንሽ እንዳው ወፈራ አድርገን እንኳን ተተጎነጨ ወዳው ትንብሎ እዛው ልትሞት ይችላል ያኛው ብዙ ተጥተ ነው የምትሰክረው ይሄ ግን በትንሹ ሊያሰክር የሚችል ነው ዋናው ማስከሩ እንጂ አይነቱና ስሙ አይደለም የፈለገውን ስም ጥራው በፈለገው ዘመን የሚመጡ ነገሮች በሙሉ አስካሪ ናቸው የማስከር ባህሪ አላቸው ከተባለ እዙ ውስጥ ይገባሉና መከልከል ያለበት መሆኑን ነው የሚያሳየን ማለት ነው መይሲር ያው ቁማር ማለት ነው ሰዎች ያው በጨዋታ የተለያዩ ቁሳቁሶችን በመለዋወጥ ያው አሸናፊና ተሸናፊ ይሆናሉ ይህንን እንግዲህ ሙያ የተካኑ ሰዎች በቀላሉ ይበለጽጋሉ የተሸነፉት ደግሞ ይከስራሉ እድሜ ልካቸው የነፉበትም ባንዴ ላይ ይችላሉ ይህም አደገኛ ያው ማህበራዊና ኢኮኖሚያዊ ቀውስ የሚያስከትል ነገር ስለሆነ ከበዙ አያይዞ ከለከለው ማለት ነው ከዛ ሌላው እንግዲህ በሌላው አያት የተጠቀሰው አንሷብ የሚለው ነገር አንሷብ ማለት ትክል ድንጋዮች ናቸው ትክል ድንጋዮች ማለት በመቅደስ አካባቢ በሃይማኖት ቦታ ዙሪያ ላይ የተከበሩ ቅዱሳን ቦታዎች ይባሉ አሉ ክልል ይደረጋሉ እንዳውድማ ክርት ይደረግላቸዋል እዛ ቁርባን በሚመጣ ጊዜ ይታረዳል ደሙን ይቀባቸዋል እነዛ ነገሮች በአምልኮ ይሰጣቸዋል ጉዳይ እንደሚያወጡ ይታመናል ማለት ነው ይሄ የሽርክ አካል ነው የሽርክ አካል ስለሆነ በዚህ አይነት ስራ ሙስሊም ሊሳተፍ አይገባውም አለ ማለት ነው አዝላምም እንደዛ ነው የመጠንቆያ እንትኖች እንጨቶች አሏቸው በቅርጽ የተሰሩ ቁጥርና ስም ያለባቸው ዘንግ የመሰሉ አራት ረድፍ ያላቸው እንጨቶች ያስቀምጣሉ ጣዖት ጋር አስቀምጥ ጣዖቱ ይባርካቸዋል ምስጢር ይነግራቸዋል ተብሎ እንጨቶች ይዛ ይቀመጣሉ ሰዎች አንድ አወዛጋቢ ነገር በሚያጋጥማቸው ጊዜ ዳኝነት የሚሄደው ወደዛ ነው አስተናጋጁ ዘንድ ሄደው የደቡን ከፍለው እንዲህ አይነት ነገር ተከራክረናልና ፈትዋ ጠይቅልን ይባላል ማለት ነው ያስተናጋጁ እሺ ይላል ያን አድያውን ተተቀበለ በኋላ ለምሳሌ አንድ ወንጀል ተሰርቶ በአካባቢ ወንጀል የፈጸመው ሰው ተቀፋ አፈርሳታ በሚባለው ፈንታ ሄደው ያንን የካህኖቹን ይጠይቃሉ ማለት ነው ያን እንጨቱን ያወጣና አራቱን እንጨቶች እንደዚህ ያፋጫቸዋል እንደ እጣ ማለት ነው ይሰብቃቸዋል ከዛ በኋላ አንድ እጁ የገባውን ያወጣል ሁለቱ እንግዲህ ብሔረሰቦች ካሉ አንተ ነህ ገዳው በአንተ በኩል ነው ተብለው ተወነጃጅለው ከሆነ አንዱን አውጥቶ ለአንደኛው ይሰጣል ሌላውን አውጥቶ ለዘኛው ተቃራኒ ስም ነው ያላቸው አንደኛው ሚንኩም የሚል ተጽፎበታል ሌላው ምን የሚል ተጽፎበታል ሚንኩም የደረሰው ገዳይ ቢሆን ባይሆንም ያው ወሳኝ ነው ተጌታ የመጣ ውሳኔ ነውና ሚንኩም ከተባለ እናንተ ናችሁ ወንጀለኞች ተብለው ነፍሰ ይደረጋሉ ምን غيركم ያሉ ወንጀለኞች ሊሆን ይችላል ባጋጣሚ ግን ምን غيركم ተወጣላቸው ነፃ ይለቀቃሉ ማለት ነው የዚህ አይነት እንግዲህ ስራ ይሰራባቸው ነበረ ማለት ነው እንደገና ነጋዴዎች ለስራ ሲስተማሩ ለአንድ ነገር ሲነሳሱ ሰዎች ጋብቻ ሊፈጽሙ ሲያስቡ ይቀናኛል ይችክ ትከፍለኛለች በሚል ጊዜ እንደዚህ ሁደው ይጠይቃሉ ማለት ነው ልክ ጠንቋይ እንደሚጠየቁ ያንን አሁንም እንጨት አማቶ ለኢፍአል የሚል ደግሞ ጽሁፍ ያለው ይመጣል ማለት ነው ሌላ ጣውላ ኢፍዓል ላተፋል የሚለው ሲወጣ ኢፍዓል ከወጣለ ይቀናል በንግዱ ግፋበት ታዋጣሃል ማለት ነው ላተፋል ከተባለ አዋጣም አርፈቁጭ በል ማለት ነው በዚህ መልክ እንግዲህ ህይወታቸውን የሚበክሉ ነበሩና እንደ አይነት ስራዎችን ከዛሬ በኋላ አቁሙ ሲል አላህ Subhanahu Wa Ta'ala አወገዛቸው ወይሳሉነከ ማዳ ይንፊቁን አለ ቁል العف እንደገና ከዚህ በማስከተል ስለነፈቃ ያነሳል ማለት ነው ሙስሊሞች እንግዲህ ለዲናቸው ለዱንያቸው ለኑሯቸውም ወጭ በሚፈለግበት ጊዜ ንፉግ መሆን የለባቸውም ወጮችን መለገት እንዳለባቸው ደጋግሞ ነው ቁርአን የሚናገረው ማለት ነው አሁን ቀደምም የዙ ባለፈው ገጽ ላይ የሳሉነከ ማዛ ይንፍቁን ብሎ ስለነፈቃ አንስቶ ነበረ እንዳውም ያ ጥያቄ በትክክል ሳይመለስ ነው በእንጥልጥል ስታውን የቆየው ስለቆየ ያ የተረሳ እንዳይመስል እንደገና ጥያቄውን መለሰው አደሰው ማለት ነው መጀመሪያው ጥያቄ ማዳዩን ፍቁን ምንድነው የምናወጣው አንፍቁ ፊሰቢልላህ ይባላል ስለዚህ ተገንዘባችን የምናወጣው ምን ያህሉን ነው ለነማን ነው የሚል ጥያቄ ሁለት አይነት ጥያቄ ተነስቶ ነበረ ለነማን ነው የሚለውን መልሶ ምን ምን ያህሉ ነው ወይስ ምን አይነቱ ነው የሚለውን አሳድሮት ነበርና ያን የተረፈውን አሁን ይመልሳል ማለት ነው ስለዚህ መጀመሪያ ነፈቃ ከሆነ ወጭ የሚወጣለት ማን ነው ለሚለው ፈሊል ዋሊደይኒ ወላቀረቢን ወልየታማ ወልመሳኪን ወብን ሰቢል ብሎ ለሚሰጣቸው ሰዎች ዘርዝሮ ነበረ ማን ነው የሚሰጠው የገንዘቡ አይነትና መጠን የሚለውን ግን በእደር አቆየውና እንደገና ስለቆየ ጥያቄውን በአዲስ መልክ መለስ መልሱን ለማስከተል ማለት ነው ጥያቄውን ወይስአሉነከ ማዳዩም ፊቁን ከገንዘባቸው ምን አይነቱን ነው ማውጣት ያለባቸው የሚል ጥያቄ እንደሚመጣልህ ነው አላችሁ ቁል አፉ አለባችሁ ቁል ፈضላ ማለት ነው ከገንዘባችሁ ማውጣት ያለባችሁ ተለት ወጭ ተረፋችሁ ነው ይላል አላህ Subhanahu Wa Ta'ala እንግዲህ አንድ ሰው አጥጅ ከሆነ ኑሮ የሚጠርፈው ካልሆነ ካልሰጠህ ተብሎ አይወቀስም ጎበዝ ከሆነ ያችሁም ትቅርቢ ብሎ የሚሰጥ ይኖራል ግን በግዴታ የሚጠየቀው ተረፍ ያለ ነገር ሲኖረው ነው ማለት ነው እና አልፈድል ማለት ነው አፉ ማለት ለራስህ ለበተሰብህ የሚበቃ መጠነኛ የገንዘብ ካለ ከዛ የተረፈ ካለ ከወር በኋላ ይሆነኛል አመድረስ ይሆነኛል ብለህ መንፈግ የለብህም ወገኖች እየተራቡ እየተቸገሩ እያየህ ማለት ነው ለጊዜው አለኝ ይሄ ይበቃኛል ከዛ ደግሞ አላህ ይሰጠኛል ብለህ ከጊዜው ተረፍ ያለ ካለ ከዛ ቆንጠር አድርገህ ስጥ ማለት ነው ይላል የጊዜው ግን የሚተርፍ ነገር ከሌለሳ ራሱን ጦ ማድረስ ጥቅም አላህ ያስገድደውም ማለት ነው ራሱ በገዛ ፍቃዱ ሊያረግ ይችላል ግን አላህ ራስን ወይም በተሰበን ጦም ስጥ ብሎ አያዝምና የተረፈ ነገር ካለ ለነገ ለነገ ወዳ የምትለው ነገር ካለ የነገን ወዳ አላህ ያቃል ብለህ ስጥ እሱን ነው የምፈልገው ይላል ማለት ነው كذلك يبين الله لكم الآيات እና አላህ Subhanahu Wa Ta'ala እንደዚህ ነው ለእናንተ ጠቃሚ አንቀጾችን የሚገልጽላችሁ ለአለኩም ተተፈከሩና في الدنيا والآخرة እነዚህን ጠቃሚ መመሪያ አንቀጾች የሚያወርድላችሁ በዱንያም ሆነ በአኸራ ጉዳያችሁ የሚጠቅማችሁን አስተውላችሁ ለመመራት እንድትችሉ ብዬ ነው ይላል ማለት ነው እና እንግዲህ እዚህ ላይ አላህ Subhanahu Wa Ta'ala ቁርአንን ለሰው ልጆች የዕለት ተዕለት መመሪያ አድርጎ እንዳወረደው በግልጽ ተናገረ ማለት ነው ቁርአን ዝም ብለ እንደ ዜማ ወይም እንደ ጸሎት የምታነበንበው ነገር አይደለም እንደ ህገ መንግስት ነው እለት በእለት በህይወት ግን የሚመራ መሆን አለበት ማለት ነው እና ለአለኩም ተተፈከሩነ في الدنيا والاخره في مصالح الدنيا ومصالح الاخره ይህ ጌታችሁ ያወረደላችሁን መመሪያ በዚህ መልክ ጌታ የሚያቀርብላችሁ ለምንድን ነው በዱንያ ጉዳያችሁ አንድ ነገር የሚያስፈልጋችሁ ካለ ወደ እሱ ተመልሳችሁ መመሪያውን ከሱ እንድትቀዱ ለአኸራ ጉዳያችሁም ደግሞ ይሄ ነገር ስንሰራው በአኸራችን ላይ ምን ያስከትላል የሚለውንም አንስታችሁ በሁለቱም ዓለም የሚበጃችሁን ነገር በግልጽ እውቀት ላይ ሆናችሁ ለመስራትና ለማከናወን ትችሉ ዘንድ ነው አንቀጾችን የማወርደው እንጂ እንደው የፈለከውን እየሰራ እንደ ዜማ ለጸሎት ማነብነብ አይደለም የቁርአን ተልኮና አላማው ነው የሚለው የህይወት መመሪያ መንሃጀል ሀያት መሆን አለበት ማለት ነው ስለዚህ ይሄ ነው ሙስሊሞች በአሁኑ ጊዜ ያጡትና የረሱት ማን ነው ሙስሊሞችንን ይላሉ ግን ቁርአን ወዳልን ይላሉ ያነበንባሉ ቁርአን የተለከለውን ነገር ሲሰሩ ይገኛሉ ሙስሊም ተብሎ ማለት ነው ቁርአን ያዘዘውን ግዴታ ያደረገውን ነገር ቸል ብሎ ሲያልፈው ይገኛል በምኑ ላይ ነው የቁርአን ተከታይ ልትሆን የምትችለው ዜማውንም አለማንበብ የሁዳም አሁንም ተውራት ያነባል እኮ አይደለም እንዴ ሌሎችም ሌሎችም ያው መጣፍ ነው ምሉተን እስካሁንም ያነቡታል ቢበረዝም ይከለስም ማለት ነው ግን ዋናው ሙስሊሞች መለየት ያለባቸው ይሄ መመሪያ ፊዱንያ ወልአኺራ ለዱንያም ለአኺራም ህይወታችሁ የለት መመሪያ እንድታደርጉትና በሱ ዙሪያ እንድታስቡ ፈልጌ ነው መመሪያውን ያወረድኩት ይላል ይሄ እንግዲህ በደንብ ሊሰመርበትና ሊታሰብበት የሚገባ ትልቁም ነገር ነው ማለት ነው ወይሳሉነከ አኒል አሁንም እንግዲህ የዕለት ተዕለት እንቅስቃሴዎችን በቁርአን መመራት አለብህ የሚለው ለምሳሌ ጠቀሰልን ስለ የቲሞች ጉዳይ የቲም ገንዘብ መብላት እነማ የኩሉና ማለናሲ እናኩሉ ሁቡጡን ይምናራ እንደተባለው እሳት እንደመብላት ነው ተብሏል ስለዚህ የቲም ገንዘብ መብላት እንዴት ነው ይህም በሚለው ዙሪያ የተለያየ ጥያቄ ይነሳ ነበር? ያ ጥያቄ ከመነሳቱ በፊት ይሄ ጥያቄ እንደሚነሳ ተቆመ ሱራሱ የታማዎችን መብት በሚመለከት የዳደጎችን ማለት ወለጃድሜ ላይ ያሉ አባቶቻቸውን ያጡ ህፃናቶች የነሱን ሀቅ መንካት በጣም አክበረል ከባይር ከሚባለው ወንጀል ነው ስለዚህ ጉዳይ እንዴት ነው እንግዲህ የቲም ባጋጣሚ የቲም አሳዳጊ እንሆናለን የወንድሞቻችን ያጎቶቻችን የእህቶቻችን ልጆች እናሳድጋለን ያን ንብረት የተወሰነ ገንዘብ ይኖራቸዋል ያን ገንዘብ እናመጣና የቤተሰብ አባል አድርገን ከነሱም የተወሰነ ወጭ በሂሳቡ ጨምር አድርገን ከራሳችንም አብረን አዘጋጅተን አብረን እንበላለን አሁን ግን የቲን ገንዘብ አትቅረቡ የሚለው ማስጠንቀቂያ በጣም እየከበደ ስለመጣ ፈራናሉ ስለዚህ ለየቲሞች ምግባቸውን ስናዘጋጅ ምናልባት አንድ ቅንጣት ቆወደኛ እንዳይመጣብን ከራሳቸው ገንዘብ የራሳቸውን ምግብ በተለየ ቃ የብቻቸውን እናዘጋጅላቸው ወይ ብለው ጠየቁ ከተቋቸው ብዛት የተነሳ ማለት ነው ምክንያቱም አብሮ ተሰስተዋለ ምናልባት ሂሳቡ ወደ አንተ ሊመጣ ሊገባብህ ይችላል ልጅ ነው ደግሞ ብዙ አይበላም እና ስም ተዘጋጅቶ ሲያበቃ እናንተ ተጨምሮ የበላችሁ እንደው ከሷ አንድ ሀቅ percent ከመጣች ያስጠይቀናል ብለው በመፍራት የቲሞች አስተዳደግ ጉዳይ አስቸግሮናልና በምን መልክ ነው እነሱ ጋራ معاملة የምናደርገው ብለው እንደሚጠይቁህ ነው አላቸው ያነ መልሱ ከኔው አለና قل إصلاح لهم خير የቲሞችን የሚበጅ ነገር መስራት የተመረጠ ነው በላቸዋል እንግዲህ ሰው የቲሞችን ሀቅ በቀጥታም ሆነ በተዘዋሪ ማጥፋት አደገኛ መሆኑን አውቃቸዋል ተረድታቸዋል ከዛ በኋላ ግን ምግብ የብቻ አዘጋጁ ብዬ ላስቸግራቸው አልፈልግም በማንኛውም መልኩ ለየቲሞች በጃል የምትሉትን ነገር የነሱ መብት የሚያከብር ነገር ከሰራችሁ ያ ተመራጭ ነው አይነት ጥንቃቄ እስካደረጋችሁ ድረስ ምግብና ዕቃ ለዩ አልላቸውም ማለት ነው በመሆኑም ወይን ተخالطوهم ምግባቸውን ከናንተ ምግብ ጋር አቀላቅላችሁ አብራችሁ ብትበሉ ፈህዋኑኩም ወንድሞቻችሁ ናቸው እናንተ አንድ ቤተሰብ አባል ናችሁ ገሌ ብቻው ገሌ ብቻው የሚል መመሪያ አልሰጥምና ብቻ እነሱን እንዲያትጎዱ አድርጋችሁ በጥንቃቄ ከሰራችሁት አብሮ ምግቡ ቢሰራና አብራችሁ ብትበሉ ምንም ችግር የለውም አላቸው ማለት ነው والله يعلم المفسد من المصلح ለያችሁም ቀላቀላችሁም አላህ አጥፊዎችንና መልካም ሰሪዎችን ለይቶ ያውቃል አለ አንዳንዱ ለይስሙላ የብቻው መለይቸለታለሁ እያለ ሊሰርቀው ይችላል ማለት ነው አንዳንዱ ደግሞ አብሮ ቀላቅሎ እየሰራም በጥንቃቄ እንዳውም ቅር ሲለው የነሱን አነስ አድርጎ ለነሱ የሚበጀውን ሊያደርግ የሚችል ይኖራል ዋናው ነገር በማንኛውም መልኩ እነሱን የሚጎዳ ነገር እንዳትሰሩ የነሱን መብት ጠብቁ እንጂ ግድ የብቻ አዘጋጁ በየላ አስተግራቸው አልፈልግም ይላል ማለት ወላ ወለው አላህ አላህ ቢፈልግ ኑሮ ለአነተኩም እነዚህን የጥሞች የምታሳድጉ ሰዎች ቅንጣት ነገር ወደናንተ እንዳይመጣባችሁ የብቻ ምጣድ የብቻ ማሻ የብቻ ሊሳህን አዘጋጅታችሁ በቃ እንኳን እንዳትነካኩ መለየት አለባችሁ ብዬ ላስቸግራችሁ ይችላል ነበር ግን ይሄን ላረግ አልፈልግም ይላል ኢነላህ አዚዙን ሐኪም አላህ ሁልጊዜ ማንንም ኃይል ነው ባስተራረም ደግሞ ስተት የሌለበት ፍጹም ጥበበኛ ነውና ያበለጣችሁም ነጣጠራችሁትም ሁልጊዜ ለየቲሞቹ የሚበጀውን እስከሰራችሁ ድረስ ግድ መለየት አለባችሁ ብዬ አላስቸግራችሁም በፈልግ ኑሮ አደርገው ነበር በማለት ማህበራዊ ችግር እንዳይመጣ ሰዎች ውስጣዊ ጥንቃቄ እስካደረጉና የየቲሞቹን ሀቅ እስካከበሩ ድረስ አብሮ ተዘጋጅተው አብረው ቢበሉ ችግር እንደሌለው ገለጸ ማለት ነው ዋናው ነገር የቲሙ እንዳይጎዳ መጠንቀቅ ነው ከዛም አሁን ማህበራዊ ጉዳይ ስለተነሳ ስለሌላ ደግሞ ጉዳይ እንደገና አያይዞ አመጣ ወላ ተንቸሁል ሙሽሪካት አጋሬ የሆኑትን ሴቶች ደግሞ አታግቧቸው ተውሂድ ያላቸውን ሴቶች በተለያየ ነገር አምልኮ የሚያደርጉ ከሆነ እናንተ ሙስሊሞቹ የዛ አይነቶችን ሴቶች ማግባት አይፈቀድላችሁም ይላል ማለት ነው ሀታ ዩሚና እንደናንተው እስከሚያምኑ ድረስ እንግዲህ ትናንትና ካፊራ የነበረች ወይም የጣዖት አመልክ የነበረች ወይም ይሁዲ ነስራኒ ልትሆን ወይ እውነተ ቢስም ትችላለች በእምነት የማትመስልህን ሴት ማግባት አትችልም ሙስሊም እስከሆንክ ድረስ ማለት ነው ታመነች ግን ያው ወደ እምነት እመጣለሁ ብላ ተስማምታ ተተቀላቀለች ያኔ ማግባት ትችላለህ በእምነቷ ላይ ያለች ግን አንተ ሙስሊሙ ማግባት አይፈቀድልህም ይላል ማለት ወላ አመቱ ሙእሚና አማኝ የሆነች ጎስቋላ ባሪያ ኸይሩን ሚሙሽሪካ ውብና ባለወገን ባለገንዘብ ከሆነችው ሙሽሪክ ሴት የበለጠችና የተመረጠች ናት በኒ ሚዛን ይላል አላህ Subhanahu Wa Ta'ala አላህ ሰዎችን በእምነታቸውና በተቅዋቸው ነው የሚመዝናቸው እናንተ ብዙ ጊዜ በቀለም በመልክ በወገን በገንዘብ ያስተታለላላችሁ ስለዚህ በጣም መልከቀና የሆነችና ሀብታም ባለ ወገን የሆነች ሙሽሪክ ከሆነች ግደለም ላግባት ቀስ ብላ ተልምልኝ ይሆናል ምናምን ብለህ እንዳትታለል በዛች ፈንታ ይልቁንስ ኢማን ያላትን ወጥቷለዋ እንደካማዋን ባሪያ የሰው አገልጋይ የሆነችውን ብታገባ አመርጥልሃለሁ ይላል አላህ Subhanahu Wa Ta'ala ለስጋ ሳይሆን ሰው ለመንፈስ ነው ማደር ያለበት ማለት ነው እና እንግዲህ ሙእሚና የሆነችው ባሪያ ጨዋ ከሆነችው ባለጸጋና መልከኛ ከሆነችው ትመረጣለች በእስላም እይታ ማለት ነው ወላ ተንኪሁል ሙሽሪኪና እንዲሁም ደግሞ በአንጻሩ ሙሽሪክ የሆኑትን ወንዶች አትዳሯቸው ይላል አዎ ወላ አጀበትኩም አዎ خير من مشركتين ያቺ ደካማና የሰው አገልጋይ የሆነችው ጎስቋላ ባሪያ ከካፊር ከሆነችው ሙሽሪክ ከሆነችው ቆንጆና ጨዋ ትመረጣለች ወለው አጀበትኩም ያቺ ሙሽሪክ የሆነችው መልከኛ በእናንተ ዘንዳ በጣም አስደናቂ ተወዳጅ ብትሆንም እንኳ እናንተ ያው የዛህር ስዕሏን ነው የምታውትና ቆንጆ ልጅ ስለሆነ እሷ ትሻለኛለች ትላላችሁ ቢሆንም ግን ከሷ ባሪያ የሆነችው ደካማዋ ናት በእኔ ዘንድ የምትመረጠው ይላል ማለት ነው ኢማን ምን ያህል ዋጋ ያለው መሆኑን ያሳያል ማለት ነው ወላቱን ተንከሁል ሙሽሪኪን እንደገና ደግሞ በወንዶችም በኩል ሙሽሪክ የሆኑ ከአላህ ሌላ የሆነ ነገር የሚያመልኩ የሆኑትን ወንዶች አትዳሯቸው ይላል የእናንተ ሴቶች ማለት ነው እስከመጨ hatta يؤمنو እነዚህ ሙሽሪክ የሆኑ ወንዶች ወደ እናንተ እምነት እስከሚቀላቀሉ ድረስ እና እኛ ሙስሊም መሆን መርጠናል ካሁን በኋላ ብለው ወደ እናንተ ተተቀላቀሉ የእናንተ ልጆች እህቶቻችሁን ልትድሯቸው ትችላላችሁ ማለት ነው አልበለዛ አንድ ሙሽሪክ የሆነ ሰው በሽርኩ ላይ እያለ አንተን ያንተን ሴቶች ቢጠይቁ መስጠት አይፈቀድልህም ይላል ወላ አብዱ ሙእሚኑ እነዚህም ላይ አማኝ የሆነ አንድ የሰው አገልጋይ ባሪያ ጎስቋላ ሙእሚን ከሆነ ኸይሩን ምን ሙሽሪኪን አጋሪ ከሆነው ባለጸጋና መልከኛው ከሆነው ሰው የበለጠና የተመረጠ ነው እናንተ አንዳንድ ጊዜ ጥሩ ገንዘብ ያለው ወይም ባለስልጣን ወይም ደግሞ ባለ ወገን የሆነው ሰው ከመጣ እከሌ መርን መልሰዋለን እንዴ ቀስ ብለው ተተስማሙ ወደፊት እነሱ ራሳቸው ተመካክራ ያደርጉታል ብለው ለሙሽሪክ ለካፊር ልጆቻቸውን የሚሰጡት አሉ እያንም ማለት ነው ይሄንን ማድረግ የለባቸውም በዛ ፈንታ ይልቁንስ የሰው አገልጋይ የሆነው መብቱ እንኳን ያልተሟላለትን ሙእሚን ከመጣ ለሱ ዳርለት ይላል ማለት ነው ወለው አጀበኩም ያኛው መልከኛውና ባለ ወገን ባለስልጣኑ እናንተ ዘንዳ ተመራጭና ተደናቂ ቢሆንም እንኳን ሙእሚና የሆነችን ሴት ለሱ እንዳትሰጡ ይላል ለምን ኡላይከ የድኹ የድዑነ ኢለ النار እነዚህ ካፊር ወይም ሙሽሪክ የሆኑት ወንዶችም ሆነ ሴቶች እናንተን በፍቅር ለገመድ ጠልፈው ወደ ጀሃነም ነው ይዘዋቸው የሚወርዱት ይላል والله يدعو الى الجنه والمغفره አላህ ደግሞ ወደ ጀነትና ወደ ምህረት ነውና የሚጠራቸው በከነሱ ይልቁንስ ጎስቋላ የሆኑትን የሰው አገልጋዮች አግቡ የምለው ለዚህ ነው ይላል ማለት ነው እና አላህ እንግዲህ Subhanahu Wa Ta'ala ሁል ጊዜ ለኛ የሚጠቅመን ነውና የሚመርጥልን በማህበራዊ ህይወትም ይኸው መመሪያ እየሰጠ ነው ከነዚህ ሁሉ ነገሮች ያጋጥሙናል በሚመጣ ጊዜ አላህ የመረጠውን የምንመርጥ ከሆነ ሙእሚን መሆናችን ይረጋገጣል ካልሆነ ግን ስም ብቻ እንሆናለን ማለት ነው አዳው ሰለላሁ ዐለይሂ ወሰለም ነብይ ያለታ ያልሆነች ሴት ማግባት አይፈቀድም ማለት ነው እስከመቼ እምነቱን እስከሚቀበል ድረስ ያኛው ክፍል ማለት ነው ሴቷንም ተንኪሁል አያማሚኩም ወሷሊሂን ሚን ኢባዲኩም እንዳለው ማለት ነው ስለዚህ እነዚህ ናቸው ዋና መለኪያ መሆን ያለባቸው በእምነቱ ይመጥነኛል ትክክለኛ ሙእሚን ነው ታልክ ስጠው ምንም ነገር ባይኖረው ማለት ነው ልጅህንም ደግሞ እንደዛው ለስተግራው ተፈለክ አንዳንዶቹ ሀብታም ቤት ይሄዱና ምንም ዱርዬ የሆኑትን ተካታ ያቆቁማል እነሱ ይረዱሃል የዚህ ልጅ ማግባት አለብህ ይላል ውርደት ነው አንተ የመጣው ልትመጸወት ነው ልትላለች ነገር የኔን አባት ገንዘብ ልትበላ ነው ትለና ክብረን ገፋ ነው የምታባረረህ በራስ መተማመን አለበት አንድ ሰው መጀመሪያ በእምነትህ የሚመጥንህን መምረጥ አለበት ይህ አያ የመጣበት ሰበብ አለው እብኑ አቢ መርሰድ የሚባል ሰሃቢ ነበር ሰላቱ ሰላም ነው በድንገት ስለተቋረጠ የተቋረጠውን ሐሳብ እያጠቃለልኩ ነበር የከፈተው መስሎኝ ያልከፈተንም ነው የሚሉት እንደገና ልንመለስ ነው ስለዚህ አላህ Subhanahu Wa Ta'ala ሰዎች በእምነት በጥንቃቄ ማድረግ አለባቸው በጋብቻ ዙሪያ በጋብቻ ተመሳሳይ እምነት የሌላቸው ሰዎች መጋባት እንደማይፈቀር ነው በእስላም ወንዱም ሆነ ሴቱ የተለየ እምነት ካለው ያንን እምነት እስካላስተካከለ ድረስ መቀናጀው ጋር በእምነቱ ላይ እንዳለ ሴቷን ወደድኳት ብሎ ካፊሩ መጥቶ ሊጠይቅ አይሰጠውም ወይም ደግሞ የካፊሩ ልጅ እኛ ብንጠይቅም አይፈቀድልንም ሙሽሪክ እስከሆነች ድረስ ማለት ነው ያ እምነቱ ተተስተካከለ በኋላ ነው መሆን ያለበት ስለዚህ ነብዩም ኢዳጃአኩም መንተርዘው ዲና ወኹሉቀ ተዘውጁ በዲኑ በኩል ገሌ ጥሩ ነው ይመጥነናል ካላችሁ ጸባውም ሸጋ ነው ይስማማናል ካላችሁ እነዚህ ሁለት ነጥቦችን ያሟላ ሰው ሲመጣ ተቀበሉትና አስተናግዱት ብለዋል ከዚህ ውጭ ያለው መልኩ ለቁመቱ ውፍረቱ ገንዘቡ ኢማራው ሰያራው የሚባለው በእስላም ቦታ የለውም ማለት ነው እነዚህ ከተሟሉ አቻ ነው ስለዚህ እንግዲህ አሁንም አላህ Subhanahu Wa Ta'ala የዕለት ተዕለት እንቅስቃሴያችንን ማህበራዊ ህይወታችንን በዲናችን እንዴት መምራትና መመጠን እንዳለብን እያሳየን ነው ማለት ነው በዚህ ነጥብ ላይ ምንድነው ያለ አቋም ሙስሊም ከሆን እያለ ነው እኛ ግን ብዙ ጊዜ በተለምዶ ሙስሊም ከሆንኩኝ መስጊድ ሄጄ በቃ ለሌ ሷሊህ ነው ይባላል ሌላው እንደፈለገ ማለት ነው የዛ አይነት እስላም አላህ አይፈልግም አላህ የሚፈልገው ሁለት ተለት የምትሰራት ስራ በሱ ፍቃድ ላይ የተመሰረተች ስትሆን ነው ማለት ነው እና ይህ አያት የመጣበት እብኑ አቢ መርሰድ የሚባል ሰሃቢ ነበረ በመካገር እና በጣም ጉልበተኛና ጀግና ነበረ ረዲየላሁ ዐንሁ አርባ ነብዩ አለይሂ ሰላቱ ወሰለም ሰሃቦችን ይዘው ወደ መዲና ተሄዱ በኋላ አንዳንዶቹ በተለያየ ዙሩፍ በጊዜው ለመሄድ ያልቻሉ ወደ ኋላ የቀሩ እነዛን እየሰረቀ ያመጣ ነበር ተመካ እየሄደ ማለት ነው እና በሰርቪስ ቤት ያሉትን ሰርቪስ ገብቶ ዘመዶች አሉ ተባባሪዎች በግለሰብ ስርም ቁጥጥር ያሉትን ሁሉ እየደበቀ ታስረው እንኳን ያሉ እንደቃ ተሸክሟቸው ሰርቋቸው ይሄድና በረሃ ወስዶ እንደገና ግርብረቱን ፈጥቶ ይዞ ይጓዝ ነበር በዚህ የታወቀ ጀግና ነበረ ማለት ነው አሁን እሱ ወጥሮ አንዲት ጓደኛ የሚወዳት ልጅ ነበረች መካ ውስጥ ማለት ነው አናቅ ትባላለች አናቅ በጣም መልከኛ ናት ሸርሙጣ ናት እሱ ደንበኛው ነበረች ወጥሮ እስላም በሚቀበል ጊዜ አቆመ ማለት ነው ከሷ ጋር ያለውን አለቃ አቋመ ከዛም መዲና ሄደ ሂጅራ ሄደ ማለት ነው ኢማኑ ተነከረ እሷ ግን በጣም ተወደዋለች ትናፍቃለች በየጊዜው ይመጣል እያለ በጉት ጠብቀዋለች አሁን እሱ ስራ ተሰጥቷል ያው ሰሃቦች የተለያየ ተሰጧላቸው በተሰጧቸው ነብዩ ያሳድፋቸዋል ጉልበተኛ ነው ጀግና ነው ደሞ ዘዴ በጣም ቀልጣፋ ነው መካሄድና ጥላት እየከተከተ እያሰረ እያሰቃያቸው ያሉትን ሰዎች ያጠናና ነዛ ሰዎች እንደምንም ተስረግርጎ ሰርቆ ይዞ ይሄዳል ወደ መዲና ማለት ነው በዚህ ስራ ላይ የታወቀ ነበር። አሁን አንድ ቀን በሷ ቤት አጠገብ ጨለማ ለብሶ በምሽት ሷ ሸርሙጣና ደንበኞቿን ያስተናገደች ያው መጠጥ እንትን ያከፋፈለች እያለች በሳት ወረ አለፍ ስላየችው በግድግዳው ማለት ነው ከጀርባ ታቀዋለች አብሮ አደጓ ስለሆነ ባንድ ጊዜ አወቀችው አለ አቡን አዝመር ፈዳለች መርሃበን ቢከው አለናለች ደስ አላት በቃ ዛሬ ነው ጋር ሊያድር ነው ብላ እና ነውር ክብር በጣም ፈልጋለ የክብር እንግዳ ነው ዛሬ ጋብዣለሁ ትለዋለች ማለት ነው አዛለና ፈረቀ በእኔ ወበይነከ እስላም አለ እኔ ለዛ አይደለም የመጣሁት እስላም አንቺና እኔን ለያይቶናል ወደ እኔ ካልመጣሽ በስተቀር ይሄን አታስቢው አላት ጎበዙ ማለት ነው በእግዚአብሔር ተናደደች ሌላው የተነው ማገኛት እያለ በሰይፍ እየተቀራደደ ነው በጣም የተወደደ ሴት ናት እኔ እንደዛ አርጌ አክብሬ ስጋብዘው እንዲያዋርደኝ አላለችና هذا الجاسوس አለች ጮች ያላና ወጣች ይሄው እስረኞቻቸውን እየሰረቀ የሚወስደው ሰውዬ እዚህ አልፎላቸዋል አሁን በዚህ ገባ ብላ ጠቆመችበት ወዳውኑ ጎረምሶች መጡና ዙሪያውን አጥረቀለቁት ማን ነው አሰሳ ግን ጎበዝ ነው እንደምንም ተስረግርጎ አመለጣቸው አመለጣቸውና ከዛ ያው መዲና ሄደ ስራውን ያው አንዱ እስረኛ ሰርቆ ወዳው ነው ተሳካለት ማለት ነው ከሄደ በኋላ የሴትዮዋ ጉዳይ በጣም ተሰማው የፍቅር የሚባል ነገር በሽታ ነው እሱ እምነቱ እንግዲህ ካልክሎት አላህ እንትን ፈርቶ እንጂ እሱም ይወዳታል አሁን እንደዚህ ብላ ተንሰፍታ ስትቀበለኝ እኔ ለምንድን ነው ሲዘትዮ ያሳፈርኳት የሚል ነገር ልቡ ውስጥ አደረበት ማለት ነው ግን በዚህ ላይ እያለች በብልግና ላይ እያለች በሽርክ ላይ እያለች ሊያገኛት አይፈልግም ቆርጧል ግን እቺ ልጅ በጣም ትወደኛለች ስለሚና ላግባሽ ብላት እኮ አይከብዳትም የሚል ሐሳብ መጣለት ማለት ነው ይሄ ጊዜ ለማንኛውም ነብዩ ልጠይቃል አጎበዙ ምን ዝም ብለው አይሰሩም እነሱ እና አናቅ የምትባል ጓደኛ የነበረች በጣም ትወደኛለች አሁን እንዳውም እዛ መካ ድንገት በሷ ጓሮ ስትላለፍ አይታኝ ስትጋብዘኝ እንዲስላት ተናዳ ልታስገድለኝ ነበረ አላህ ወጣኝ ግን እሷ ተመወደዷ ብዛት የተነሳ ነው እንደዚህ ላይፋ አሁን እሚችን ልጅ አገባሻለሁ ሰልመሽ ነይ ብዬ ብልክባት ልትመጣ ትችላለችና ይፈቀድልኛል ወይ ብሎ ጠየቀ ነብዩ አለይሂ ሰላቱ ወሰለም ያነ ይሄ ነገር አደገኛ ስለሆነ የሷን ማቋም ስለሚያጌታ በዚህ ጉዳይ ላይ ይሄን አይታረጀ ወላ ከሁሉ ሙሽሪካት አለ ሙሽሪካትን አታግቡ ሰብተዲህም ብትፈልገም እሷ ወደ እሷ ስባል ጀሃነም ልጨምርህ ነው የምትፈልገውና አበደን እንደዚህ አይነት ነገር አይታሰብም ብሎ አላህ ፈትዋ ሰጠ ማለት ነው አሁንም በእነሱ ሰበብ እንግዲህ በየዘመኑና በየሀገሩ የዚህ አይነት ነገር አላቃ ያላቸው ሰዎች ለፍቅርና ለግዚያዊ ቁንጅና ብለው ኢማናቸውን እንዳይሸጡና ለጀሃነም እንዳይዳረጉ በዛ አጋጣሚ ማስጠንቀቂያ መጣ ማለት ነው እና ነገሩ እንደቀላል እንዳይታይ ከነ ውጤቱ ቁልጭ አድርጎ አስቀመጠው ወለው አጀበኩም እያለ ቢያስገርማቸውም እሱን የመሰለ ጀግና እሷን የመሰለ ቆንጆ አይገኝም እያላችሁ እንዳትም እንዳትሞኙ ለምን እነዚህ ሰዎች ኡላይከ የድዑነ ኢለናር የወደደና ያበደ እንደሚባለው አንድ ሰው ከወደድከው እሱ ያለን ሁሉ ማድረግ ግዴታ ነው እና አበድኩልህ ነው የምትለው ማለት ነው እሷ ተወደድካት እንዳው ታወቀች ማንነትህን ስሜትህን እኔን የምትወደድ ከሆነ ሃይማኖትን ቀይር ነው የምትልህ ነገ ማለት ነው እዛ ጊዜ ሳንዳ ለማስቀየም ብለህ ደግሞ ገባይበት ጉድጓድ ገባለሁ ትላለህ ለጀሃነም ተዳረክ ማለት ነው በተቃራኒውም ከሆነ እሷ ሰውየውን ከወደደችው ተቃው ፈለከው ይዘህን ይሁን ነው የምትለው የዛ ጊዜ ነው ይዛት የሚሄደው ካፊር ከሆነ ማለት ነው ለዚህ ሲባል አላህ Subhanahu Wa Ta'ala እኛ እንደቀላል የምናየውን ነገር ይሄ ነገር የጀሃነም ጉዳይ ነው እና የኔን ጥላቶች በዛ በተሳሳተ አቋማቸው ላይ ያሉ በጋብቻ እንጣመራለን ብትሉ ያው ከእምነቴ እሷ ወይም እሱ ይሻለኛል ማለት ስለሚሆን አይናችሁ ያያችሁ ጀሃነም እንዳትገቡ ተጠንቀቁ ሲል መመሪያውን አወረደ ማለት ነው ወይበይኑ الله ወይበይኑ አያቲሂ ሊናስ ተመልከት እና አላህ Subhanahu Wa Ta'ala አንቀጾችን ለሰዎች በዚህም ጉዳይ በዚህ መልክ ይገልጣል አለ ለምን ለአለሁም የተዘከሩነ في مصالحهم والاخرى الدنيويه والاخرويه በዱንያም በአኸራም የሚጠቅማቸውን ነገር ተገንዝበው ከስተት እንዲዲኑ እንደዚህ መመሪያዬን አወርዳለሁኝና በዚህ ምረገድ ሰዎች በእምነት የተለያዩ ሰዎች በፍቅር ዝም ብላችሁ ተጠምዳችሁ ስተት ላይ እንዳትወርቁ መጠንቀቅ አለባችሁ አላ ከዛም አሁንም ያው ማህበራዊ ጉዳይ ስለተያዘ ትዳር ጉዳይ ስለተነሳ ሌላ ጉዳዮችን አስከተላ ያይዞ ወይሳሉ ነካኒን መሂድ ስለ ወርሃውያ ለደምም ይጠይቁሃል አለ ጥልቅ ነገሮችን መስሎ የሚታዩን ነገሮች አላህ Subhanahu Wa Ta'ala ምን ያህል ጉዳት እንደሚያመጡ ስለሚያውቅ ይነግራል ማለት ነው እንግዲህ ወራሃዊ ደም የሴቶች ደም በቁርአን ደረጃ ተነስቶ እንዴት መመሪያ ይሰጣል ሊል ይችላል ሙስሊሞች በትንሽም ሆነ በትልቅ ወንጀል እንዲበሰሉበት አይፈልግም ንጹህ እንዲሆኑ ይፈልጋል አላህ Subhanahu Wa Ta'ala ስለዚህ ወራሃዊ አበባ የወርሃዊ ደም እንዴት ነው ስለሚኖር ጊዜ በወንድና በሴቶች መካከል ያለው አላቃ ምን መሆን አለበት የሚል ጥያቄም ሊነሳ ይችላልና ስለሱም መልሱ እንደሚከተለው አለ ቁል ወአዘን ይሄ ወርሃዊ ደም የሚባለው ነገር እንደሚታወቀው ቁሻሻ አስቀያሚ ነገር ነው አስጸያፊ ነገር ነው አለ እና በመሆኑም ፈተዚሉ النساء في المحيض ሴቶች የወራዊ ደም በሚኖርባቸው ጊዜ በደም ላይ እያሉ መገናኘት አይፈቀድምና ራቋቸው ተለዩአቸው ይላል ማለት ነው ናየ ንጽህናቸውንም ጤንነታቸውንም የሚጠብቅ ነገር ነው ማለት ነው ወር አበባ እንግዲህ ተፈጥሯዊ ደም ነው ያ ደም በየወሩ ጠብቆ ይመጣል እሱ በሚመጣ ጊዜ አንድ ሰው ደም እያለባት ከተገናኘ ብዙ ችግር ነው ያለው ማለት ነው በአሁኑ ጊዜ ሳይንስ በጣም እየደረሰበትና እየተደነቁ ነው ያሉት ማለት ነው እና በሽታ ለሁለታቸውም ለተለያዩ አደጋ በሽተኛ መነሻ ይሆናል ማለት ነው ወር አበባ ጊዜ ተተገናኘ እሷም የካንሰር በሽታ ከሚያመጡት ሰበቦች አንዱ ነው ተብሏል ማለት ነው ሌሎችም በሽታዎች እንደሱ ሰበብ ይመጣሉ እንደገና ደግሞ በዛህሩ ስታየው በደም የተጨማለቀ ቦታ አንተ እንዴት አድርጋ አቅልህ ይቀበላል እና በዛ ሰዓት መለያየት አለባቸው ራቋቸው ይላል ራቋቸው ማለት ደግሞ እንደ ይሁዶች ከክፍል ወይም ከቤት አባሯቸው ማለት እንዳልሆነ ደግሞ በሐዲስ ተብራርቷል ማለት ነው ወዶች እዚህ ላይ ልክ በወራባ ጊዜ ግንኙነት ብቻ ሳይሆን ማንኛውንም አላቃ ይቆርጡ ነበር ያበዙት ነበር እነሱ እና የሴ የወራባ ካለባት አንድ ሴት እርኩስ ናት ይላሉ ከዛ በኋላ እሷ ጋራ አብሮ መቀመጥ አይቻልም ጎን ለጎን አንድ ክፍል ላይ አብሮ መብላት አይፈቀድም እሷ በትጠቀምበት እቃ አይጠቀሙም በመበላችበት ሳህን በተጠጣችበት ኮበያ አይጠጡም በጣም አክራሪዎች ናቸው በዚህ ጉዳይ ላይ ማለት ነው በምን ይሄንን እንግዲህ እንደተ እንደ ባህል አድርገውት ምን ያህል በመሰረቱ አላህ ከልክሏቸው ከሆነ ባናቀም በዚህ ላይ እንግዲህ ሴቶችን እና ጭራሽ አርቋቸዋል እንደ ውሻ ነው የሚቆጥሯቸው ያንደም እስከሚጨርሱ ድረስ ውጪ ነው የምትባለው ከአካባቢው ማለት ነው ይህ አይነት እንግዲህ ያደርጉ ነበርና ነብዩ አለይሂ ሰላቱ ወሰለም መዲና በሚመጡ ጊዜ ያው በመዲና ዙሪያ ይሁዶች አሉ አረቦቹ ያው ጣዖታውያን ናቸው ብዙ ጊዜ ግን የከይሁዶች ባህል የኮርጃሉ ማለት ነው የሁዶች ነገር በጣም ሲያጥላሉትና ሲያጋንኑ ሲያው እነሱም እየጠሉት ሄዱና በግንኙነት ብቻ ሳይሆን ልክ እንደነሱ ከቤት ማስወጣት የነኩትን እቃ አትንኩስ ማለት ድረስ ሄዱ ማለት ነው ይሄ ጥያቄ ሲቀርብ ግን አላህ ቢኩል ያዳ አላመለሰው እንደ ይሁዶችም በጣም ሳታገኑና እነሱን ሳታዋርዱ እንደ ክርስቲያኖች ደግሞ በተቃራኒው እነሱ ደግሞ ግድ የለም ግንኙነት ማድረግ ይቻላል ይላሉ ማለት ነው እስላም ግን ወሰጥ ነው ሁሉ ጊዜ ማለት ነው ወራባ ካለባት ግንኙነት አይፈቀድም ከግንኙነት ውጭ ያሉ ነገሮች ግን ይቻላል ማለት ነው ፈአሉ ቢህነ غير النكاح ብለዋል ማለት ነው ማንኛውም ግንኙነት ማድረግ አብሮ ማህበራዊ ህይወት መምራት ይቻላል ከግንኙነት በስተቀር ብለዋል ነብዩ አለይሂ ሰላቱ ወሰለም ስለዚህ አብረ ብትበላ አብረ በተጠጣችበት ብትጠጣ አብረ አንድ ምንጣፍ ላይ ብትተኛ ምንም የሚከለክል ነገር የለም ግንኙነት ብቻ ነው የተከለከለው ማለት ነው ወላ ተቅረቡሁና አታይጡሁን ከዛ ከደማቸው እስከሚጸዱ ድረስ አትቅረቧቸው ማለት አትገናኙዋቸው ማለት ነው ፈይዳ ተጧሃርን በሚጸዱ ጊዜ ግን ደማቸውን ጨርሰው ሲታጠቡ ፈቱሁነ ምን ሐይቱ አመረኩሙላህ አላህ ባዘዛቸው አቅጣጫ ተገናኙዋቸው ይላል ማለት ነው አላህ ባዘዛቸው አቅጣጫ ማለት ያው በልጅ መጎለጃ መስመር ማለት ነው አንዳንዶቹ በዛ በሌላኛው መስመር የሚገናኙ ባለጌዎች አሉ እንደዛ እንዳይሆን ማለት ነው ኢነላህ ይሁቡ ተዋቢን እስከዛሬ ምናልባት ባለማወቅ ስተት የፈጸማችሁ ካላችሁ አላህ ከስተታቸው ተጸጽተው የሚፈልጉ የሚመለሱን ይወዳልና ከዛሬ ጀምራችሁ ከዛ ስተት ወጣችሁ ምህረት ብትጠይቁ ቀበላችኋለሁ ይላል ህብል ሙተጠሂሪን እንደገና ደግሞ ንጹሃኖችንም ይወዳል መጀመሪያውኑ ወንጀል የሌላቸው ወይም ደግሞ ቀደም ሲል በተለያየ ምክንያት ወንጀል ሰርተው ተሳስተው ከተሳሳተ የሚመለሱትን ሁለቱንም ወዳቸዋለሁ አላህ እና ተዋቦችን አስቀደመ ዘላይ ተዋብ ማለት ትናንትና ወንጀል መጥፎ ስራ ላይ ነበረ አሁን ግን ሐቁን አውቃለሁ ካሁን በኋላ በቃ ልስተሳተም ብሎ አቋም ወሰደ ተልቡ ተጸጸተ ይሄን የተመለሰውን ወንጀለኛ ወደዋለሁ አለ እሱም ሞራሉን ከፍ ለማድረግ አስቀደመው ማለት ነው ሙተጠይር ማለት ግን ጥራሽ ወንጀል የሌለበት መጀመሪያውኑ ንጹህ ነው ሙእሚን ነው ሳሌህ ነው አላህ በሚለው ነው የሚሄደው ያንንም ወደዋለሁ አለ መቅደም ያለበት ሙተጠይሩ ነበር አይደለም ጥራሽ ወንጀል ሰርቶ ማያውቀው ግን የኛውን ማስቀደሙ ምንድነው አዳታይቡ ምን ደንብ ከመላ ደንበለው እንደተባለው ተወንጀል አንድ ሰው ተልቡ ተጠጥቶ ተተመለሰ ሸርጡን አሟልቶ ጭራሽ ወንጀል እንዳልፈጸመ ይቆጠራል ማለት ነው እና ወንጀለኞችን ወደ ተውባ ለማበረታታት ነው ብዙ ሰዎች በወንጀል እንዲቀጥሉ የሚያደርጋቸው ወንጀላቸውን ክብደትና ክፋት ገነዘቡና ይሄን ሁሉ ጊዜ ሲጨማለቅ ኖሬ አሁን እኔ ተመለስኩ ተውባረኩ ይብል ይቀበለኛል አይቀበለኝም ላይቀበለኝ ነገር በአንድ ፊቱ ያው ፍላጎት የተመጨረሻው መቀጠል አለብኝ ብለው ነው የሚቀጥሉት ማለት ነው የአይነት ጉዞ እንዳይጓዙ ተተመለስ ትቀበላለሁኝ አትፍራ ልክ እንደ ለአንተም በማለት ጭራሽ ወንጀል ሰርቶ የማያቀው ንጹሃንና ተወንጀል ተመልሶ ደግሞ ወደ እኔ ፍቃድ የመጣውም ሁለቱም እኔ ዘንዳ ተወዳጆች ናቸው ሲል ማግባቢያ ሰጠ ማለት ነው ስለዚህ አላህ ፍቃዱ ሆኖ ተመለሰ በማንኛውም ጊዜ ከተመለስክ ከልብህ ጌታ እንደሚቀበለ በማያጠራጥር መልኩ አስቀመጠ ማለት ነው ይታውቁም ሐርሱን አሁንም ያው ማህበራዊ ጉዳዩን በመቀጠል ሴቶቻችሁ ወይም ባለቤቶቻችሁ ለእናንተ የአዝመራ ቦታ ማለት ናቸው ይላል በመሆኑም ፈቱ አርተኩም የአዝሪት ቦታችሁን ልትመጡ ትችላላችሁ አናሽቱም በፈለጋችሁት ሁኔታ ይላል ማለት ነው ወቀድሙ ለአንፍስኩም ለማንኛውም ደግሞ ለራሳችሁ የሚጠቅመውን ነገር አስቀድሙ ወተቁላህ ተአላህ ፍቃድ እንዳታፈነግጡ አላህን ፍሩ ተጠንቀቁ ወአለሙ ወቁ አንኩም ሙላቁ ከጊዜ በኋላ ጌታ ጋራ የምትገናኙ መሆናችሁን ወቁ ጌታ ጋራ መገናኘትን ያመነ ሰው ከጌታ ፍቃድ ውጭ መሆን አይችልም ያዘዘውን ይሰራል የከለከለውን ይከለከላል ማለት ነው ወበሽር المؤمنين በዚህ መልክ አላህ Subhanahu Wa Ta'ala አማኞችን በሰጣቸው መመሪያ መሰረት ቀጥ ብለው መስራት ያለባቸውን ከሰሩ የተከለከለውን ከተከለከሉ ጌታ በበኩሉ ተገቢ ዋጋቸውን እንደሚሰጣቸው አብስራቸው ይላል ማለት ነው እናንተ ካላጓደላችሁ በእኔ በኩል አይጎልባችሁም አይዟችሁ አስተና ሰጣችኋለሁ ማለት ነው ስለዚህ አሁንም እንግዲህ ኒሳኡኩም ሐርሱን ለኩም የሚለው ሌላ ሰበብ አለው በአንድ ወቅት ከመካ ያው ተሰደው የሄዱ ሱሐቦች የራሳቸው ባህል አላቸው የመዲናዎች ደግሞ እንደዙ የራሳቸው የሆነ ባህል አላቸው እንደገና ከይሁዶቹ የሚወስዱት የሚቆርጁት ሌላ ተጨማሪ ባህል ነበራቸው አሁን ሶስቱ ህዝቦች አንድ ከተማ ላይ ሲገናኙ የባህል መጃጨት እየተከሰተ መጣ ማለት ነው እና ጋብቻ ያደርጋሉ እንግዲህ አንሷሮች ይባላሉ የመዲናዎቹ ሰልመዋል ከመካ የመጡት መሐጅሮች ናቸው ብዙ ጊዜ ቤታቸው በተሰባቸው ትተው ስለመጡ አዙቢ ናቸው መሐጅሮቹ እና አሁን ከአዲሱ ማህበረሰብ ጋር ለመቀላቀል አንሷሮችን ማግባት ጀመሩ ማለት ነው ያኔ በሚያገቧቸው ጊዜ በደስታና በመከራ ባህል አለው ማንኛውም ህዝብ ያ ባህላቸው እየተጋጨ መጣ ማለት ነው እና ከዛ ከባህላቸው አንዱ የመካ ሰዎች ወንዶች ግንኙነት በሚያደርጉ ጊዜ ሴቶችን እንደፈለገ ነው የሚጠቀሙት ማለት ነው በፈለገው አቅጣጫ በጎንም በቁምብስም በምንም በፈለገው በቁጭታም ደስ እንዳለው ባህላቸው ልክ ነበረ ማለት ነው የመዲናዎቹ ግን ከይሁዳ በመኮረጅ ቁጥብ ነበሩ ማለት ነው እና ጨዋ በሆነ መልኩ የሚል አቋም ነበራቸው ማለት ነው በጎን ብቻ ተኝቶ እንጂ ቁጭ ብሎ ወይም አጎንብሶ ምናምን የሚባል ነገር አንቀበልም አሉ የመዲና ሴቶች ባህላቸው ስለማይፈቅድ ማለት ነው የመካ ወንድ ደግሞ እንደለመደ እንደፈለኩ ማለት ማለት አለብኝ አለ ፍጥጫ ተፈጠረ ማለት ነው ይሄ ግዜ ተመልከቱ ይሄ ነገር እንግዲህ ሚስጥር ነው በባልና ሚስት መካከል የሚደረግ ነገር ነው ግን አላህ ይሄን ሁሉ ሚስጥር ስለሚያውቅ ችግር በተፈጠረ ቁጥር ሰዎች ያላወቁትን የደበቁትንም ሳይቀር አውጥቶ ልባት ይሰጠዋል በመመሪያው ማለት ነው አሁን በዚህ መልክ ሲጋጩ ነብዩ ጋር መጥተው ሊጠይቁ ነው ማለት ነው እንደ አይነትም ጥያቄ ይመጣልሃል ነብዩ አይናፋር ስለሆን ካፍረ አንገትክን እንዳደፋ ይሄም መፈታት ያለበት ችግር ነውና በዚህ መልክ ከመጡ ምን ማረግ እንዳለባቸው ንገራቸው ይላል ማለት ነው እና ጥየዲያ መልሱ መኮችን የሚደግፉ ነው መጣ ማለት ነው ንሳውኩም ሐርፉ ለኩም ፈርቱ አናሸቱም ሴቶቻቸው ያው የግል ባለቤቶቻቸው እስከሆኑ ድረስ ሁለታቸውንም በሚያስደስት መልኩ በፈለጋችሁት መልክ መገናኘት ይችላልላችሁ እና በምሳሌ ገለጣቸው ማለት ነው አንድ ሰው ያትክልት ቦታ ጓሮ ወይም እርሻ ካለው እርሻውን ከየት በኩል በምን መልክ እንደሚያርፍ ለገበሬው የተተወ ነው አለ እና በቀኝ በኩል ጀምር በግራጁ በኩል ጀምር አይባልም ገበሬው በሚቀናው መልኩ በሚፈልገው መልኩ ያርሳል አሁንም ሴቶች ባላችሁ ባዘዛችሁ መልኩ መተባበር አለባችሁ የሚል መመሪያ ሰጠ ማለት ነው ምክንያቱም መጀመሪያውኑ ያሙቀየድ የሆነው ባህል የነሱ ባህል አይደለም ሰውዶች ኮርጃ ያመጡት ነው ሰውዳ ተመኮረጅ እስላም የራሱ መመሪያ አለውና ለባልሽ በሚፈልገው መልኩ ማስተናገድ አለብሽ ባይሆን ባህር ሳላ አንድ ትልቅ መረሳት የሌለበት ነገር አንዳንድ ባለጆች ልጥይ በሆነ መልኩ መገናኘት የሚፈልጉ አሉ ያ እንደማይፈቀድም ለመጠቆም ባዝመራ ቦታ አለ ማለት ሲዘራ ውጤት በሚያመጣበት ቦታ ልጅ በሚወለድበት መስመር እስከሆነ ድረስ ከዛ በፈለገው በግራ በቀኝ በቁጭታ በቁም ቢሆንም ችግር የለም ባለሽ ባለሽ መልክ ማድረግ አለባችሁ ብሎ መልስ ሰጠማ ነው አናሽቱ ማለት ከይፈሽቱም በፈለጋችሁበት አቅጣጫ ግን በፈለጋችሁበት አቅጣጫ ተውላና በዛኛው መስመርም እንዳትሉ ላ አዝመራ በሚበቅልበት አላህ Subhanahu Wa Ta'ala ፍሬ በሚወጣበት ነው እንጂ በዛኛው መስመር አይፈቀድም ማለት ነው ወቀድሙ ለአንፍሲኩም ለማንኛቸውም ለራሳችሁ የሚበጀውን ነገር አስቀድሙ ይላል ማለት ግዚያዊ ፍላጎታችሁን ለማርካት ብቻ ጌታ በማይፈቅደው መልክ ሄዳችሁ ከተላይ እንዳትወርቁ በዛ ፈንታ ይልቁንስ ጌታ በሚወደውና በሚፈቅደው መንገድ ሄዳችሁ እዚህ ለጊዜው ፍላጎታችሁን አርክታችሁ ጌታም ዘንዳ አጅር የምታገኙበትን መንገድ ተከተሉ ይላል ማለት ነው ወይም አዝካረ ሊቃ የግንኙነት ዚክር አለ እና ቢስሚላህ ብሎ አውዱ ቢላሂ اللهم جننا وجنب الشيطان ما رزقتنا የሚል በሐዲስ ሰሂህ የተነገረ አለ ያንን ዱዓ በመቅራት የሚወለደው ልጅ ሷሊህ እንዲሆንላችሁ በዛ መልክ ጀምሩ እንጂ በግራ በቀኝ የሚለው እንኳን አያጨቃጭቃችሁም ችግር የለም አላቸው ማለት ነው እና ወተቁላ በማንኛውም ሁኔታ እንግዲህ በእነዚህ ሁሉ ነገሮች አላህ ባዘዛችሁ መልክ ከሄዳችሁ ከጌታ ቁጣና ቅጣት ትድናላችሁና አላህን መጠንቀቅ በዚህ መልክ ነው ወአለሙ ወቁ አንኩም ሙላቁህ የሰራችሁትን ሰርታችሁ ያወራታችሁ አውርታችሁ ነገ ከሞት ተነስታችሁ ጌታ ጋር እንደምትገናኙ አትጠራጠሩ በእርግጠኝነት ወቁ የዛ ጊዜ ስትገናኙ ደግሞ የሚያዋጣው በሱ ፍቃድ መመራታችሁ ነው ማለት ነው ወበሽር المؤمنين እና አማኞች በተሰጣቸው መመሪያ ሁሉ ቀጥ ብለው የሚከተሉ ከሆነ እንዲህ አይነቶቹን አማኞች አላህ በዱንያ ወልአኺራ ለመልካም ዲል እንደሚያበቃቸው አብስራቸው እነሱ ከመስመር እስካላፈነገጡ ድረስ እኔ ግን ለወዳጆቼ የምሰጠውን ሽልማት አቃለው ሲል አበሰረ ማለት ነው እና በሁሉም እንግዲህ በህይወት ዘርፍ እስላም የማይገባበት ነገር የለም የሚባለው ይሄ ነው በምናልባት በዘፈቀር ዝም ብለ ይሄ ምን ያደርጋል ደስ ይላል የሚባል ነገር የለም እና አንድ ነገር ልትሰራ ስትፈልግ ዲን ምን ይላል እስላም ይሄን ነገር ይፈቅደዋል የሚለው ጥያቄ አንሳ መልሱን በቁርአን ውስጥ ታገኛለህ ቁርአን ውስጥ በአጋጣሚ ከሌለ ደግሞ ሐዲስን ሰሂህ ውስጥ ይመጣል ማለት ነው እና አላ ኢኒ ኡቲቱል ኪታበ ወሚትለሁ ወሚስለሁ አሉ ቁርአን እንደዋና መሰረት ነው መመሪያው ነው የመጣው ግን ከቁርአን ጋር ደግሞ ሁለት ጥፍ መመሪያ ተሰጥቶኛል አሉ ሁለት ጥፍ እንግዲህ አንድ ሶስተኛው ነው የሚሸፍነው ተሸሪዓተል እስላም ማለት ነው ሐዲሱ ግን ሁለት ሶስተኛውን ይሸፍናል በማብራራት እያሰፋው ሄዶ ማለት ነው ከዛ አይወጣም እስላም እና በዚህ መልክ እንግዲህ ጌታን ከፈራችሁና በፈቃዱ ከተመራችሁ አላህ ደግሞ የምትመኙትን መልካም ሁሉ ድል እንደሚሰጣችሁና ከምትፈሩት ሁሉ እንደሚያድናችሁ ቃል ይገባላችኋል እያለ ነው ማለት ነው ስለዚህ እንግዲህ ከዚህ ተነስተን ራሳችንን በራሳችን ማለማመድ አለብን እስከዛሬ ባለማወቅ በልቅነት ዝም ብለን በዘፈቀድ የምንጓዘው ሁሉ የምንሰራውን ነገር ከመስራታችን በፊት ትንሽ ነገር ናት ብንልም እንኳን መጠርጠር አለብን እኛ ጋር ትንሽ ሆና አላህ ዘንድ ትልቅ ልትሆን ትችላለች ይሄ ነገር በዲኑ እንዴት ይታያል ተብሎ መጀመሪያ መጠየቅ እና ማወቅ አለብህ ሁክሙን ማለት ነው وبشر المؤمنين المطيعين ማለት ነው بهذه التوجيهات والارشادات እነዚህን መለኮታዊ መመሪያዎችና መተዳደሪያዎች ተቀብለው በህይወታቸው ላይ የሚያውሏቸው ሰዎች የጌታ ምስራት ይገባቸዋልና አይዟችሁ እናንተ በዚህ መልክ ህይወታችሁን እስከመራችሁ ድረስ የአላህ ወዳጆችና ጻድቃኖች ናችሁ ብለ አብስራቸው እያለ ነው አላህ Subhanahu Wa ከዛ ቀጥሎ ወላ ተጃሉላህ ኡርዶተ ሊአይማኒኩም አላህ Subhanahu Wa Ta'ala ለቃለ መሐላዎቻችሁ ኢላማ አታድርጉ ይላል ለማን ነው ደሞ ሌላው ጉዳይ እና በቃላት ደረጃም ሳይቀር ማለት ነው በቃላት ስተት ሰዎች ለቅጣት ሊጋለጡ ይችላሉ እና አላህን ከሚያስቀይሙ ነገሮች አንዱ ገደብ የሌለው ቃለ መሐላ ነው ማለት ነው አንዳንድ ሰዎች ልማድ ሆኖባቸው በትንሹ በትልቁ በተጠየቁት ባልተጠየቁት ነገር ወላሂ ካላሉ የማይናገሩ ሰዎች አሉ በማለት ወላሂ የሚባለው በመሰረቱ አንድ ነገር ስትጠየቅ አንተ normal መልስ ስትሰጥ ያ ሰው የሚጠራጠር ከሆነ ነው ይሄ ነገር ያለኝ እውነት ነው ወይስ የሚል ከሆነ ስሜት ካየህበት ወላሂ አትጠራጠር ትለዋለህ ለማረጋገጥ ማለት ነው እንጂ ዝም ብለህ ወላሂ እንደዚህ ነው والله ከዛ والله አንዳንዶቹ والله የሚለውን መንደርደሪያ ቃል ያደርጉታል ጭራሽ والله ያስፈልገው ሁሉ ነገር والله እንዴት ይባላል ዝም ብሎ ምክንያቱም አላህ اعظم العظماء ከታላቆች የበለጠ ታላቅ ነው አላህ መከበር አለ መፈራት አለበት ስሙ ራሱ ስለዚህ አንተ አፈ ላይ ተለመደብስም ብለ በውሸቱም በቀልዱም በሁሉም والله እያልክ የምትናገር ከሆነ የአላህን ስም መቀለጃ አደረከው ማለት ነው ልክ ጌጤ እንደዚህ ኢላማ የተኩስ መለማመጃ እንጨት እዛ ተክለፍ ለዚህ እንደምትወረውር በየጊዜው እንደምትጨቀጭቀው ማለት ነው በዛ መልክ የኔን ስም ዝም ብላችሁ ያላስፈላጊ መሀላ መጨቅጨቂያ አታድርጉ ተጠንቀቁ ይላል ቁም ነገር ላይ ብቻ ስትጠየቅ ብቻና መሀላ በሚያስፈልግበት ብቻ እንጂ በሆነ ባልሆነው የአላህን ስም እንደ ኢላማ ዝም ብሎ መጨቅጨቅና ቃለ መሐላን በሆነ ባልሆነው መደርደር አያስፈልግም ይላል ማለት ነው እና አንደኛው ትርጉም ይሆነው ሌላም ትርጉም ይኖረዋል ወላ ተጃሉ الله ارضه لايمانكم ان تبروا ሌላው ማላው የተማለው በቁም ነገር ነበረ ማለት ነው ግን ያ ቁም ነገሩ ደግሞ የሆነ ባልሆነ ነገር ባላስፈላጊ ነገር ነው የሆነው ማለት ነው ሰውየው ለምሳሌ የተጣሉ ሰዎችን ያስታርቃል በሚያስታርቅበት ጊዜ አንዳንድ ጊዜ ከባድ ነገር ያጋጥመዋል ማለት ነው ሰዎች በቀላሉ አንስማማም ይላሉ ሽማግሌ ይበሳጭና ወላሂ ከናንተ ጋር ካሁን በኋላ ምንም እንትን የለኝም ብሎ ተቆጥቶ ይሄዳል ምሎ ማለት ነው በዛ ጊዜ ምን ያደርጋሉ እነዛ ሰዎች ተጸጸቱና እንደገና ናቶላ አስታርቀን ይሉታል ማለት ነው አይ እኔማ ምን ያለውኝ አለ አለብኝ ከናንተ ጉዳይ ደግም ያልገባም ይላል ጊዜ የሰውየ ተሰሚነት ያለው ሰው ነው እሱ ካልገባበት ችግሩ እንደማይፈታ ይታወቃል ማለት ነው ኸይር ያልሰራ ብሎ ነው የማለው ማለት እና ለምን እንደው ወደ ማታሰርቀው ሲሉት እኔ ምን ያለው ይበቃ በነሱ ጉዳይ አያገባኝም ይላል ማለት ነው ለምን ደስ ስላለ አላህ Subhanahu Wa Ta'ala አላህ ተሰሚነት ሰጥቷል አገር ሽማግሌ ነህ እና ሰዎች ተሳሳቱ ሲናደዱ ያበሳጫሉ ያለ ነገር ነው ችለህ ነው እንጂ ችግር መፍታት ያለበት ለምንድነው አንተ خیر ነገር ለመከላከል ያአላህን መሐላ ያአላህን ስም ከደብ ለምን ታረጋለህ አሁን እኮ خیر ላልሰራ ብለህ ነው የማልከው خیر ላልሰራ ብለህ መማል አለብህ እንዴ ሸር ለመስራት ነው እንጂ መጠንቀቅ ያለብህ እና ወተጠቁ አላህን እንዳትፈሩና መልካም ነገር እንዳታበረከቱ ወቱስሊሁ በይነናስ ፈጣለ በተጣሉ ሰዎች መካከል ላለማስታረቅ የአላህን ማአላ መከላከያ ገደብ አድርጋችሁ አትጠቀሙ ብትናደድም ብትምልም ማአላህን አፍርሰ ከፋራ ትከፍላለህ እንጂ ሰዎችን የማህበራዊ ህይወት የሚጠቅም ነገር እስከተፈለገብህ ድረስ መሐላ አለብኝ እያልክ ያንተ መሐላ የኸይር ስራ አጉራ ማረግ የለብህም አለ ማለት ነው በእነናስ በሰዎች መካከል ለማስታረቅ ወይም ደግሞ አላህን መፍራት ያለበትን ነገር ሄደ ያ ነገር መስመር እንዲይዝ ማድረግ ኸይር ነገር ደግሞ ለመረጃት የሚገባቸውን ነገሮች በማስተባበር አንተ ተሰሚነት ስላለ በሁሉም ኸይራት በመሻሪው ላይ ትፈልጋለህ እዛ ጊዜ ግን አንድ ቀን ተናደ በነገሌ ጉዳይ አልፈልግም ነገሌ ያለበት ስብሰባ አልገባም ካልክ ራስህን ተኸይር እየገደብክ ትሄዳለህ ማለት ነው ይህም ማድረግ የለባችሁም ይላል ማለት ነው والله سميع عليم አላህ ለሚባለው ነገር ሁሉ ሰሚ ነው አንተም ሆነ ሌሎቹ የሚሉትን ሰማለሁ በቅርብ እንደገና ሁላችሁም የምታስቡና የምትከስቡትንም ጠንቅቄ አውቃለሁኝ ስለዚህ ሰዎች በማህበራዊ ህይወት ብዙ ታውረድ ያጋጥማቸዋል ይናደዳል ይበሳጫል ቢሆንም ግድ የለም አንተ ለአላህ ብለህ እስከሰራህ ድረስ እነሱ ሊያናድዱና ብትምልም እንኳን መሐላ አለብኝ እያልክ ዘላለም ለኸይር ስራ እንቅፋት አታድርገው መሐላውን መሐላውን አንሳውና ከፋራ ከፍለ ስራን ቀጥል ነው የሚለው አላህ Subhanahu Wa Ta'ala ስለዚህ አሁን ወቅቱ ስላለቀ አንድ ይቀረን ነበረ እዚሁ ላይ እንቋጫለን ወሰለላሁ ዐለ ነብይ ወላ ሊቃ